الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى أشهد أن لا إله إلا الله وأشهد أن محمدا عبده ورسوله የነቢዩን ዓለይሂ ሰላቱ ወሰላም የሰላት አሰጋገድ እያየን መጨረሻ ሄደን ተሸሁድ ላይ ደርሰናል። የተሸሁዱን ግማሽ ክፍል ተመልክተናል። እናም በመጨረሻ አንድ ሰው ይህንን አተሕያት ሊደመድም ሲል أشهد أن لا إله إلا الله وأشهد أن محمدا عبده ورسوله إله إهن ترجمون بما يثلينا أشهد ملو بمعنى أقر وأعترف الرقاقة اللهني መመስከር አለሁ ማለት ምንድን ነው መመስከር ማለት ምን ማለት ነው ከተባለ አረጋግጣለሁኝ ወአዕተሪፉ ቢቀልቢ በቀልቤ እለፈልፋለሁ ከልሙሻሂድ ቢዐይኒሂ በአይኑ እንዳየ ሆኜ እመሰክራለሁ አረጋግጣለሁ እንደማለት ولهذا الذين عدل عن قول أقر إلى قول أشهد أقر كملوا ودا أشهد هنا أقر ማለት አረጋግጣለሁ ነበር እመሰክራለሁ የሚባለው አሽሀዱ የሚለው ቃል ለምን ተፈለገ ከተባለ ልክ ሸሃዳ ወይም ደግሞ በአይን ማየት መገኘት የሚባለውን ማዕና እንዲሰጠን ልክ በአይኑ እንዳየ ሰው ሆኜ እመሰክራለሁ ነው ማለት ነው። ያንን ነው የሚሰጠን አሽሀዱ የሚለው ማለት يعني ማለትም كأن هذا الإقرار إقرار متيقن ይህ ኢቅራር ማረጋገጥ እርግጥ የሆነ ነው ከማ يتيقن الإنسان ما يشاهده بعينه አንድ ሰው በአይኑ እያየ ያለውን ነገር እርግጥ እንደሚለው ያለ በጣም እርግጠኝነት የተሞላበት ማረጋገጥ ስለሆነ አሽሃዱ በሚለው እንዲገለጽ ተደረገ። ወቀውሉሁ አላ ኢላሃ ኢለላህ አላ ኢላሃ ኢለላህ የሚለው ቃል አስመዑ ከሲራን ሚን ናስ አሉ ሼክ ምን ብዙ ሰዎችን እሰማቸዋለሁ የቁሉ ሲሉ أشهد أن لا إله إلا الله أن بلو أن لا إله إلا الله فهمت أن لا إله إلا الله وهذا خطأ على حسب القواعد العربية إيه كعربية وأنت أرسلناه بقانقا ودكنا أن لا إله إلا الله أشهد بل نقول أن لا إله إلا الله ملس لس مشال الله لبث ما أن ملو ما تنكر اللبث አን ተብሎ ነው የሚቀራው። ኑኸፊፉሃ ቀለል እናረጋትና ثم ندغمها باللام ከዛ በኋላ ኢድጋም ስለሚያመች ኑን ሳኪን አለ ከዛ በኋላ ላምን ያለው እዛ ላይ ኢድጋም ይደረግ ኢድጋም ማለት አንዱን አንዱ ውስጥ ከቶ ማንበብ የኑንን ድምፅ እዛ ላም ውስጥ እንከተዋለን አንድ የነበረውን አላ ብለናል ሊአነ አነ እቺ አነ የምትለዋ አልሙሸደደ በሸድ የተቀመጠችዋ ላ ተድኹሉ ዐለ አልጁምለቲ አልመንፊያ እንደ ቋንቋ በዚህ አፍራሽ የሆነ አረፍተ ነገር ውስጥ መግባት አይችልም። ላ ኢላሃ ኢላላህ የሚለው አፍራሽ ይሄ ላ የሚለው አፍራሽ ነው። ስለዚህ አረፍተ ነገሩ እዚህ የነፍይ ነው ማለት ነው። የተነፈየ አረፍተ ነገር በዚህ በተነፈየ ወይም ደግሞ በ አፍራሽነት ያለበት አረፍተ ነገር ውስጥ አነ አይገባም። ወላኪንሃ ሙኸፈፈ ሚን ተቂላ ነገር ግን ከተቂላዋ ምን ይደረጋል? ቀለል ይደረግና አላ ኢላሃ ተብሎ ይባላል። ያቺ ሙኸፈፍ ትደረጋለች ትቀለላለች ሙሸደድ የነበረችዋ ማለት አነ የነበረችዋን አን በሚል እናስገባታለን አላ ኢላሃ ተብሎ ይቀራል አላ ኢላሃ ኢላላህ ይባላል እሺ ላኢላህ ኢላላህ የሚለው ኢላህ የሚለው ቢማዕና መእሉህ ኢላህ ማለት የሚያመልኩት ማለት ነው መእሉህ ነው ትርጉሙ የኢላህ فهي فعال بمعنى مفعول هي صرف ميزان أو فعال بمعنى مفعول إلى بمعنى مألوف مل تأتي في اللغة العربية كثيرا የዚህ مفعول تفلقه بفعال በፊዓል ብዙ ወሚንሁ ጊራስ ይባላል። መግሩስ ነው የሚፈለገው ግን መግሩስ ማለት ይሄ የሚተከለው የሚተከል ማለት ነው። ተክል ስንል የሚተከል ማለት አይደል? ቢና እንላለን። መብንይ የተገነባውን ነገር ምን እንለዋለን? ቢና እንለዋለን። አማርኛውም ላይ እኮ አለ ግንብ እንለዋለን። እሱ የተገነባ ለማለት ነው። ፍራሽ እንለዋለን። መፍሩሽ ነው የተነጠፈ ነው ለማለት ፍራሽ እንለዋለን። እንደዚህ ኢላህ ማለት እንግዲህ አምላክ ማለት ምን ማለት ነው ከተባለ የሚመለክ ማለት ነው ኢላህ አላ ኢላሃ ሲ አላ ማሉሃ እንዳለ የሚመለክ የለም በእውነት ኢላላህ አላህ እንጂ ይሄ በእውነት የሚለውን አንዳንድ ሰዎች በጣም ይዘነጉታል ሀታ ተውሂድ እናስተምራለን እያሉ በጣም ችግር አለ ማለት ነው ይሄ ላኢላህ ኢላላህን አለመገንዘብ ነው ሙሉ ለሙሉ ላኢላህ ኢላላህን አያውቅም ማለት ነው አንድ ሰው በእውነት የሚለውን የሚስት ከሆነ በጣም አስቸጋሪ ነው በጣም ومعنى المألوه مألوه ማለት ደግሞ المعبود ዒባዳ ለሱ የሚደረግ ማለት ነው የሚመለክ ማለት ነው ከተባለ ዒባዳ አምልኮች ለሱ ይፈጸም بدليل قوله تعالى الله سبحانه وتعالى مالته مفرجانه ولقد بعثنا في كل أمة رسولا برقطا لكنال بكلهم هزب ملكتنيان أن يعبدوا الله اللهن ببتشنينت عملكو وجتنبو الطاغوت طاغوتن راكبوما وقال عز وجل أهنم الله الله وما أرسلنا من قبلك من رسول فأنت ببيت عندنا ملتنيا اللاكنم إلا نوحي إليه ورسو وحي بناد القنجي أنه لا إله إلا أنا فنوتي يمين ملت فأنت يلمنا فاعبدون أن ينبتشان مثل ذلك إذن فالإله بمعنى المعبود نوزيه بمعنى المألوه معبود يالنا لكن لا معبود إلا الله لا معبود يمين ملك إلا بحق هي إيه حق ميلو كل غزي كدر بحق من ملك إلا الله الله نجي إهن لا معبود حق مالكم بوسو إيه يتحدثون وهنا ذهت جاء إشكال إشكال عليه ثم عندنا إشكال مالت ትንሽ ግር የሚል ነገር ማለት وهو እሱም أننا نشاهد في الأرض ما يعبد من دون الله እኛ መሬት ላይ ዛሬ ከአላህ ውጪ የሚመለኩ ነገሮችን እንመለከታለን ምሳሌ አልአስናም ትዕበዱ ሚን ዱንላህ ጣዖቶች ከአላህ ውጪ የተመለኩ ነው ያሉት ማለት አሁንም ድረስ አላውታን ትዕበዱ ሚን ዱንላህ ይሄ አስናም የሚለው የጣዖት አይነት ሐውልት በሉት አልአውታን የሚለው ይሄ ደግሞ ሰፊ ነው አልአውታን ተዕበዱ ሚን ዱንላህ ወሰኖች የተለያዩ የሚመለኩ ነገሮች ከአላህ ውጪ ይመለካሉ አልአሽጃር ዛፎች ተዕበዱ ሚን ዱንላህ ከአላህ ውጪ ይመለካሉ ዛሬ ላይ ከዚህ በፊትም እንደዚሁ አልበሸር ዩዕበዱነ ሚን ዱንላህ የሰው ልጆች ከአላህ ውጪ ይመለካሉ አልመላኢካ ቱዕበዱ ሚን ዱንላህ መላኢኮች ከአላህ ውጪ ይመለካሉ ሰዎች ያመልኳቸዋል ማለት ነው الشمس تعبد من دون الله ፀሐይ ከአላህ ውጪ ይመለካል ያው የሚያመልከው ሰው አለ القمر يعبد من دون الله البقر يعبد من دون الله بقر ከብት ሳይቀር ማለት ከአላህ ውጪ በደንብ ይመለካል ያው አንዳንዶቹ ጋር كل هذا معبود من دون الله هون يتكسنا تشونا قربا تكاليك الله جيم يملكونا تشونا تزيم مباسا قرم يملك الله فكيف يصح أن أقول هون نقريه وانا يمتعنا ولا من دنا انديس لليبك على لا معبود إلا الله فالله جيم يملك إلا مبيه انديس لعله الجواب ملسو አነ ፊል ከላሚ ሐዝፈን ላቡደ ሚንሁ አነ ፊል ከላሚ ንግግር ውስጥ ሐዝፈን ሐዝፍ አለ። በአረብያ ሐዝፍ እንደተነገረ ነው የሚታወቀው። ያው ነገር ግን እነሱ ምንድነው የሚሉት ሐዝፍ የወደቀ ነው። ላቡደ ሚንሁ እዚህ ጋር የወደቀ ነገር አለ፣ አይቀሬ ነው አይቀሬ ነው የወደቀ ነገር አለ። የትኛውም አረብኛ ተናጋሪ ላኢላሃ ኢለላህ ብንለው ሊገባው የሚችል ይሄ የወደቀው ነገር ከውስጡ ግልጽ ነገር ነው። ሐቅ የሆነ ማለት እንደፈለግን ያውቃል። وهذا الحذف تقريره حق يهون ይህም የወደቀው ነገር ከውስጡ ምንድነው ሐቅ የሚለው ነው لا معبود حق الا الله ማለት ላ معبود የሚመለክ የለም ሐቁን ሐቅ የሆነ الا الله አላህ እንጂ وهذا وعلى هذا فلازم فخبر لا يزيد شي لا وخبر محذوف ورقا لا شي لراسوا سمنا خبر على عند إن من عملت معبودة يميلو بسمنته وتنصبه بلا مكنيات ከዛ በኋላ ኸበሩ የት አለ ስንል ኸበሩ ነው ይወደቀዋል አይደለም ኸበሩ ደግሞ ኸበሩ ላ ምንድን ነው ከተባለ ኸበሩ ላ መርፉዕ ነው ለዚህ ነው ሐቁን የሚለውን ሐቀን ያላልነው ሐቁን ያልነው ሐቂን አላልነው ሐቁን ሐቁን ያልንበት በዛ ምክንያት መርፉዕ ስለሆነ وليس ما بعد إلا بل هو محذوف ወለይሰ አይደለም እኮ ኸበሩ አይምሰለን ማ ባዕደ ኢላ ከኢላ በኋላ ያለው አይምሰለን ምን የሚለው አላህ የሚለው አይደለም ኸበሩ ኸበሩ የትኛው ነው ሐቁን የሚለው ነው ሐቁን የሚለው ነው እና ወለይሰ ማ ባዕደ ኢላ በል ሁወ ባሕዙ ከኢላ በኋላ ያለው አይደለም ኸበሩ ኸበሩ ይልቁኑ እሱ ማሕዙፍ ነው ኸበሩ ምንድን ነው እያልኩ ነበር حق مثلوا لا معبودة حق إيه الخبر خبر يلاو خبر إيه وما بعدها بدل منه كإلا بها لا يلو ما بعدها ملو إيه ها بعدها يملو ميتوكمو لا إلا كإلا بها لا يلو الله ملو لا إله إلا الله نور لم إيه لا إله إلا الله سيل ከኢላ በኋላ ያለው አላህ የሚለው ቃል ምንድነው? በደል ነው። ለማ በደል ነው? በደሉ ሚንሁ ሲል ለኸበሩ በደል ነው። ለዛ ነው ላኢላሃ ኢላላህ ብለን መቅራትም እንችላለን። ላኢላሃ ኢላላሁ ብለንም መቅራት እንችላለን። ላኢላሃ ኢላላሁ ብለን ያለ ጊዜ አላሁ የሚለው በደል ነው ለሐቁ ወልበደሉ የትበዑ ልሙደለ ሚንሁ ተቢዐሁ ቢረፍዕ እንልና ወዓላመቱ ረፊህ ضመቱ ظاهረቱ ቢአኺሪህ ሁለተኛው ደግሞ ኢላላህ ብለን የቀራለታ ኢላ ኢስቲስናኡን እየሰራ እንደሆነ እናደርገዋለን። እየሰራ እንደሆነ እናደርገውና አላህ የሚለውን ሙስተስና ቢኢላ ከኢስቲስና በኋላ ስለመጣ መንሱቡን ቢልኢስቲስና ለዛ ላኢላሃ ኢላላህ ይሆናል ማለት ነው። የዛ ዞሮ ዞሮ ሲቆም ላኢላሃ ኢላላህ ተብሎ አይቆምም። ላኢላሃ ኢላላሁ ተብሎ አይቆምም። ላኢላሃ ኢላላህ የሚባል ለምን لا يوقف على الحركة كما لا يبدأ بالسكون በሱኩን እንደማይጀመሩ ሁላ በ حركة አይቆምምና በ حركة መቆም ስህተት ነውና لا معبود حق الا الله عز وجل ዞሮ ዞሮ አሁን ምን ማለት ነው ይኸው ጨረስ ነው لا معبود حق الا الله عز وجل ሁለተኛው ሁለቱም የሚበቃበት ቦታ አለ ቅድም ያየነው አያችሁ አይደለም ኢላላህ በእስቲስና አምጥተነዋል አይደል አንደኛው ደግሞ በምን በበደል የትኛው ነው የሚሻለው ሁለቱም የሚቻልበት ቦታ የትኛው ነው የሚሻለው ሲሉ ዑለማዎቹ የናህው ዑለማዎች የሚሉት በደል ነው የሚሻለው ስለዚህ የትኛውን እናስበልጣለን ማለት ነው ላኢላሃ ኢላላህ የሚለው ቅራአት ነው የሚሻለው ወይስ ላኢላሃ ኢለላሁ የሚለው ነው ከተባለ ላኢላሃ ኢለላሁ የሚለው ቅራአት ይሻላል በደሉ ይበልጣል ከስት ነው أما ما يعبد من دون الله فالله سبحانه وتعالى وكي ممن ملك النجر بتملكته فهو باطل كالله وكي ممن لك ونجر من دونه باطل كما قال تعالى الله سبحانه وتعالى عندنا في سورة الحج من دونه ملو ذلك بأن الله هو الحق يهم الله سبحانه وتعالى السوء من ملكوا حق هنا بمهننا وأنما يدعون من دونه كالله وجه الناس من يا ملكوت ሁወል ባጢል እሱ ከንቱ ባጢል ስለሆነ ነው ይላል። ስለዚህም ይኸው አላህ ስብሓነሁ ወተዓላ አምልኮች ለእሱ ሐቅ መሆኑን ከሱ ውጪ ደግሞ ባጢል መሆኑን በቁርአን ላይ ተናግሯል። ስለዚህ ላኢላሃ ኢለላህ የሚለው በአማርኛ ስንተረጉመው ግድ ያንን ማህዙፍ አምጥተን ነው መተርጎም ያለብን እንጂ ዝም ብለን ያለ ማህዙፉ መተርጎም የለም። ለምን አማርኛ ላይ ማህዙፍ የሚባል ነገር ስለሌለ ማለት ነው። ስለዚህ ያንን ማህዙፍ መምጣት ግድ ነው የሚለው ምን እያልን ነው የምናመጣው? ከአላህ ውጪ በእውነት የሚመለክ አምላክ የለም። ከአላህ ውጪ በእውነት የሚለው ማምጣት ግድ ነው። አረብኛው ላይ ሐቅ የሚለው የት አለ? ላኢላሃ ኢለላህ ነው እንጂ ሐቅ የሚለው የለም ብሎ ካለ ምን ይላሉ? መን ለም ያዕሪፍ አልሐድፈ ወተቅዲረ ፈሁወ አጅሀሉ ሚን አልሒማር ተቅዲርና ሐዝፍ ያላወቀ ሰው ይሄ ከአህያ የበለጠ ደነዝ ነው ስለሚሉ ይሄ ጭራሽ ምን እንዳላወቀ ነው የሚያሳየው ሰውየው እቺ የናህዋ ነገር ወይም ደግሞ የአረብያዋ ነገር ፍጹም የለችም እንደማለት ነው እና ይሄ ፍጹም አይቻልም ይሄ ጥሩ አባባል አይደለም ማለት ነው ጅህልና ነው የሚጠቁመው የታለ ሐቁን ብሎ መዳረቅ ይሄ የለም በል እንደውም የትኛው ነው የሚቀደረው በሚለው ነው እንደውም በአህል ሱናና በተለያዩ አህል ቢዳ መካከል ያለው ልዩነት ምንድነው የትኛው ነው የሚቀደረው አህል ሱና የሚቀደሩት ሐቁን የሚለውን ሌሎቹ ደግሞ የሚቀደሩት ምንድነው ላኢላሃ መውጁዱን በዚህ አይነት ይቀደሩታል ሌላ ነገር ይቀድሩታል ማለት ነው መውጁድ እያሉ መውጁድ የሚለው ደግሞ ስህተት ነው ይሄ እነሱ የቀደሩት ነገር ከአህሉ ሱና ወል ውጭ ያሉት ሌሎቹ የሚቀድሩት ነገር ስህተት ነው ለምን ዞሮ ዞሮ ችግር ስለሚያመጣ ነው ይሄው እንደነሱ መውጁድ በሚለው ብንፈስረው እናመጣዋለን ኢንሻአላህ ችግር የለም لا إله أملاك ላኢላሃ መውጁዱን አይደለም የቀደሩት ያለ ግኝ የሆነ አምላክ የለም ኢላላህ አላህ እንጂ አሁን የተገኘው ይህ መሬት ላይ ያለው በአጠቃላይ የተመለከው ማን ነው እንደማለት ነው አላህ ነው ከብት ያመለኩ ሰዎች አሉ ፀሐይ ያመለኩ አሉ ጨረቃ ያመለኩ አሉ ከአላህ ውጪ ያልተመለከ የለም ያ በጣም ብዙ ነገር ሁሉም የመሰለውን አምልኳል ይሄ የተመለከው በአጠቃላይ ማን የተመለከው እንደማለት ነው አላህ ነው የተመለከው ይሄ ደግሞ ወዴት ይወስዳል ወህደተል ውጁድ የሚባል ፍልስፍና ላይ ይወስዳል ወህደተል ውጁድ የሚባለው ፍልስፍና ምንድን ነው የግኝ የግኝቱ አንድነት ከአስገኘው ጋር ያለው አንድነት የሚል ዛ አልኻሊቅ አልኻሊቅ ተዋሐደ مع المخلوق ይላል ኻሊቁ ከመክሉቁ ጋር አንድ ሆኗል ሁለት የሚባል ነገር የለም የሚል ፍልስፍና አለ አንዳንዶቹ ሲገጥሙ ምን ብለዋል ይሄ የመጨረሻ እንደው በጣም ክፉ የነበሩ ሱፍያዎች አሉ። ዛሬ ላይ ሱፍያ ስንለው በጣም አንዳንዶቹ ያው ዛሬ ያደርጉላቸዋል። የዛሬዎቹ ሱፍዮች አንዳንዶቹ ደግሞ ያው ስህተት ነው ብለው በግልጽ ይናገራሉ። አንዳንዶቹ ግን ታዊል ያደርጉላቸዋል። ዞሮ ዞሮ ታዊል ያደረጉትም አላደረጉትም ነሰል ከላሙ በጣም ከባድ ንግግር ነው። ምን እያለ ነው ያ ሰውዬ? አልዓብዱ ረቡን ወረቡ ዓብዱን ወላ አድሪ መን ልሙከለፍ ባሪያም ጌታ ነው አለ ጌታም ባሪያ ነው ማን ግዴታ እንደሚጣልበት አላውቅም ሲዘክር ሱብሓኒ ሱብሓኒ ብሎ ይዘክራል ሱብሓኒ ሱብሓኒ ማለት ማለት ጥራት ይገባኝ ጥራት ይገባኝ ጥራት ይገባኝ ጥራት ይገባኝ ጥራት ይገባኝ ሱብሓንአላህ ማለት ትቶ ማለት ለምንድን ነው ሱብሓን የሚለው ለምንድን ነው ሱብሓን የሚለው አላህ እኔ ውስጥ አለ ብሎ ስለሚያስብ ነው የዚህ አይነቱ አመለካከት ምን ይሉታል? ወህደቱል ውጁድ በሁሉ ነገር ውስጥ ምን አለ? አላህ አለ። ስለዚህም አንድ ሰው ዘንጀሮ ቢያመልክ ወይም ከርከሮ ቢያመልክ ምንም ከአላህ ውጪ ያመለከው ነገር የለም ይላል። ለምን? እዛው ውስጥም ምን አለ ብለው ይላል? ተዓላ አላህ አላህ የጠራ ነው እነሱ ከሚሉት ነገር እንዲህ ያለ ቆሻሻ ፍልስፍና ላይ የደረሱ ነበሩ ማለት ነው። በእስልምና ስም ራሱ ማለት ነው። በዚህ ነው እንግዲህ ቢድዓ የሚጠላው በእስልምና ቢድዓ የሚባል ነገር ይሄ ፈጠራ የሚባለው ነገር ከባድ ነው በጣም እዚህ ደረጃ ድረስ አደረሳቸው ሰዎች። ለዛ ነው قال قائلهم ما في الجبة إلا الله በዚህ ጋቢ ውስጥ ማንም የለም አላህ እንጂ ብሏል። ከነሱ አንዱ ምን ማለት ፈልጎ ነው እኔ እኔ አላህ ነኝ ጋቢውን እንደዚህ ተጠቅልሎ ምን አለ ማፍጁበቲ ኢላላህ በጋቢው ውስጥ ማንም የለም አላህ እንጂ እኔ አላህ ነኝ እኮ እኔ ውስጥ አላህ አለ እኔም እሱ ነኝ እሱም እኔ ነው ይላል እኔም እሱ ነኝ ማለት እኔ አላህ ነኝ አላህም እኔ ነው እንዲህ አለ ማለት ነው ዝብርቅርቅ ያለ ፍልስፍና ነው የመጨረሻ አስቸጋሪ ነገር ይሄ ታዲያ ከነሳሮቹ ኩፍር ይበልጣል ነው የሚሉት ዑለማዎች። ለምን ነሳሮቹ ሶስት ነገር ነው አላህ ነው ያሉት አይደለም። ወላ ተቁሉ ሰላሳ ነው ያለው። እነዚህ ምን ያላሉት ነገር አለ? ሁሉንም አላህ ነው አሉ። አላህ ሁሉም ነው፣ ሁሉም አላህ ነው። ለዛ ነው ምን ይላል ከነሱ ውስጥ አንዱ መልከልብ ወልክንዚሩ ኢላ ኢላሁና وما الله إلا راهب في كنيسته لا إله إلا كلبنا كلب مالك وشاشا وشاو خنزير كركرو وإما سامة እነዚህ ሁላ ማለክቶቻችን ናቸው ይላል እንደዚህ እያለ እንግዲህ ይናገራል ምንድነው ሁሉም ውስጥ አላህ አለ ነው ይሄ ታዲያ ከኩፍሩ ሁላ ትልቅ ኩፍር ነው አንድ ሰው ይሄንን ማለት ከጀመረ ካፊር ነው ሱፊያና ምናምን የሚባል ነገር የለም ካፊር ነው ነው ይሄ ጭራሽ አናት ላይ ደርሷል የኩፍርም ማለት ከባድ ኩፍር ነው አክፈር ሚን اليهود والنصارى እንደዚህ የሚል ሰው ከይሁዳና ከነሳራ የበለጠ ካፊር ነው አላህን በሁሉ ውስጥ አለ የሚል المهم እንደዚህ ያለ ቆሻሻ ነገር ነው ኸይር ያንን ታዲያ ያመጣብናል አያችሁ አይደለም እነሱ የተረጎሙት ትርጉም ይሄ ላኢላሃ መውጁዱን ኢላላህ የሚለው እንዲህ ያለ ቆሻሻ ነገር ላይ ይወስዳል። ስለዚህም ትክክለኛው ትርጉም ነቢ ስ ሰለም የነበሩበት ሰሃቦቹ የነበሩበት ዑለማዎቹ ትክክለኛ ንጹህ የሆኑ ዑለሞች በሱና ላይ ያሉ ዑለማዎች ያስቀመጡት ምንድነው? ላኢላሃ ሐቁን ኢላላህ ይሄ ነው የሚቀደረው በውስጡ ያለው እንቀጥል ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉ እንግዲህ ላኢላህ ኢላላህ ላይ በእርግጥ ኪታቡ በዚሁ ስላብቃቃ ነው እንጂ ብዙ ስህተት ነው የምናየው ላኢላሃ ኢላላህ አንዳንዱ ሰው ትርጉም ብለ ምን ይላል ሐቁን አስቀመጥን ከዚህ ውጭ ያለው በአጠቃላይ ትርጉም ምንድነው ማለት ነው ባጢል ነው በቃ ማወቅ ያለብን ይሄ ከአላህ ውጪ በእውነት የሚመለስ የሆነ አምላክ የለም በሚለው ነው የሚፈሰረው አለ ከዚህ ውጪ ላኢላሃ ኢላላህን የሚፈስር ካለ ሁሉም ውድቅ ነው ባጢል ነው ከዚህ ውጪ የፈሰረ አለ ወይ ሲባል ይሄው ቅድም እንዳልነው ይፈሰራል لا معبود لا معبود موجود الا الله بدون ملك ليلام دموال لا خالق ولا رازق الا ولا قادر على الاختراع الا الله اديس النقر بمامطات لك الله وحي ما نم يمثل يلم لم يترجم عليه يهم صفاتنا يهم ما يفكر لا اله الا الله مالك لا معبود حق الا الله ليلام ليلام انت تحتاج هنا ብዙዎች የተሳሳቱት አለ ስህተት መቁጠር ምንም አይሰራም በቃ ሐቁ ያ ነው ሐቁን ይዘን ሄድ واشهد ان محمدا عبده ورسوله واشهد እመሰክራለሁ አነ ሙሐመድን ሙሐመድ መሆኑን አብዱሁ የአላህ ባሪያና ወረሱሉሁ የእሱ መልክተኛ እንግዲህ ስንቀራ ምን እንላለን? አሁንም ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ እያለ ነው ተሕያት ላይ የምንቀራው ማለት ነው። እዚህ ጋር ነው የሚያበቃው። በቃ ተሸሁድ እዚህ ላይ ይህንን ስትል አሽሀዱ አነ ሙሐመድን አብዱሁ ወረሱሉ ስትል ተሽሀዱ ትመሰክራለህ ቢአነ ሙሐመደን ሙሐመድ መሆናቸውን አብዱላሂ ወረሱሉሁ የአላህ ባሪያና የአላህ መልክተኛ ፈሁወ አብድ ስንል ፈሁወ አብዱን መርቡብ ፈሁወ አብዱን እሳቸው ባሪያ ናቸው ለአላህ አገልጋይ ናቸው መርቡቡን አላህ ስብሓነሁ ወተዓላ የሚንከባከባቸው ይሆናል ወለይሰ ማዕቡደን ዓለይሂ ሰላቱ ወሰላም ማዕቡድ አይደሉም የአላህ ነቢ አለይሂ ሰላቱ ወሰላም ማዕቡድ ማለት የሚመለኩ አይደሉም ስለዚህ ነቢዩን አለይሂ ሰላቱ ወሰላም እዚህ ጋር አሽሃዱ አነ ሙሐመደን አብዱሁ እያለ አንድ ሰው ሄዶ ደግሞ አግይትኒ ያ ረሱላላህ ሁዝ ቢየድ ያ ረሱላላህ እንደዚህ የሚል ከሆነ ይሄ ንግግሩ እርስ በራሱ የሚምታታ ሙሽሪክ ነው ከሙሽሪክም አይነት አለው ይሄ ንግግሩ የሚምታታ ሙሽሪክ ነው ቀደም ምን እያለ ነው እዚህ አሽሀዱ አነ ሙሐመድን አብዱሁ አሁን ደግሞ ምን እያደረገ ነው አብዱሁ ሳይሆን ኒዱሁ ቢጤው ነው የአላህ ቢጤ ነው ሙሐመድን እያለ ነው በተግባሩ ማለት ነው አላህን ስቶ ወይም ደግሞ ከአላህ ጋር ነቢዩን አለይሂ ሰላቱ ወሰላም የሚጣራ ከሆነ ይሄ አብድ የሚለው ነቢዩን አለይሂ ሰላቱ ወሰላም ድንበር ለሚያልፉ ሰዎች ማቀቢያ ነው አብድ የተባለው ባሪያ ነው በቃ እዚህ ነው ሐዱ ማለት ረሱሉ ሰለላሁ ዐለይሂ ወሰለም ለዚህ ነው ኢሳን አጋነው አጋነው ሰዎች አመለኩ አይደለም እንዴ ለዛ ነው ሐዲስ ላይ ምን ያሉት ላ ትጥሩኒ ከማ አጥረት ነሳራ ብነ መርየም ኢነማ አነ ዓብድ ፈቁሉ ዓብዱላሂ ወረሱሉሁ የመርየምን ልጅ ኢሳን ድንበር እንዳሳለፉት በንግግር ላይ እኔን ድንበር እንዳታሳልፉ እኔ የአላህ ባሪያና የአላህ መልክተኛ ነኝ የአላህ ባሪያ በሉኝ ነው የአላህ ባሪያ መሆናቸው ለነቢዩ ሰለላሁ ዐለይሂ ወሰለም ክብር ነው ለዛ ነው አላህ ስብሐነ ወተዓላ ትላልቅ ቦታ ላይ ረሱሉሁ በሚል ሳይሆን አብዱሁ በሚል ያናገራል አልሐምዱሊላህ الذي أنزل على عبده الكتاب سبحان الذي أسرى بعبده ليلا من المسجد ይሄ ኢስራ የመሰለ ትልቅ ነገር የቁርአን የፉርቃን መሰጠትን የመሰለ እነዚህ ሁላ አላህ ስብሓነሁ ወተዓላ ባሪያውን ባሪያውን ባሪያውን በባሪያው ላይ በማለት ነው የተናገራቸው እና ባርነት ለአላህ ትልቅ ደረጃ ሲሰጥ ነው ማለት ነው። ለአላህ ባሪያ ተብሎ መገለጽ ራሱ ትልቅ ደረጃ ነው እና ይሄ ደረጃ ረሱልን ዓለይሂ ሰላቱ ወሰላም ከምን ያገለሉ መሆናቸውን ያሳያል። ከማዕቡድነት አብድ ነው ሲባል አብድና ማዕቡድ አይሆንም። አንድ ሰው በአንዴ ሁለት እንዴት ይኮናል? ሁለት ነገር እኮ ከአጃኢብ ሁላ በጣም የሚገርመው ይባላል ሁለት ተቃራኒ የሆነ ነገር ሲሰበሰብ ነው ይባላል ፍጹም የማይሆን ነገር ስለሆነ ማለት ከሚገርም ሁላ በጣም የሚገርመው ሁለት ተቃራኒ ነገር ሲሰበሰብ ነው አንድ ሙስሊም ሆኖ አንድ ሰው ከአላህ ውጭ ያለን ነገር የሚጣራ ከሆነ ይሄ በጣም ዓለም ላይ አስገራሚ ነገር ካለ ይሄ ነው በቃ ለምን ሁለት ተቃራኒ ነገር ነው እየሰበሰበ ያለው እዚህ ሌላ ያወራል እዚህ ደግሞ ሌላ ያወራል ማለት ነው አልሙሂም ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ የሚለው አብድ ናቸው መርቡብ ናቸው ለይሰ ማዕቡደን አለይሂ ሰላቱ ወሰላም ይህን ይዘጋል ረሱል የሚለው ደግሞ ወለይሰ ካዲበን ውሸተኛ አይደሉም ረሱል ናቸው ረሱልነታቸውን እኮ አልቀበልም ያሉ አሉ አብድነታቸውን አልቀበልም ያሉ ሰዎች እንዳሉ አብድነታቸውን አልቀበልም ያሉ ምን እያረጓቸው ነው ማዕቡድ እያረጓቸው የሚመለኩ እያረጓቸው ረሱልነታቸውን አልቀበልም ያሉ ደግሞ ተራ ሰው እያረጓቸው ነው ነቢዩን አለይሂ ሰላቱ ወሰላም ሁለቱም ስህተት ላይ ለዚህ ነው ምን የምንለው ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ሙሐመድ የአላህ መልእክተኛ መሆናቸውን የአላህ ባሪያ መሆናቸውን የአላህ መልእክተኛ መሆናቸውን እመሰክራለሁ ነው የምንለው ተህያት ላይ ሆነን ማለት خير ولهذا قال العلماء الذين علماء ያሉት عبد لا يعبد ባሪያ ነው አይመለክም ወረሱሉን መልእክተኛ ነው ላ ዩከዘብ ውሸትህ ነው አይባልም ሰለዋቱላሂ ወሰላሙሁ ዐለይህ የአላህ ሰላትና ሰላም በእርሳቸው ላይ ይሆንና እንዲህ ብለው ገልጸዋቸዋል ይኸው ዑለማዎቹ انظر الترتيب ترتيب تملكت هنا التحيات لله والصلوات والطيبات هذا حق الله يجي الله حقنا طبعا التحيات لله والصلوات والطيبات የሚለው ይሄ ለአላህ ነው ተህያት አክብሮት በአጠቃላይ ለአላህ ነው። ሰለዋት በአጠቃላይ ለአላህ ነው። ጥሩ ነገሮች በአጠቃላይ ለአላህ ናቸው። ጨረሰ። ቀጥሎ ምናል አሰላሙ አለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱ። ይሄ የነቢዩ ሐቅ ሰላም በአንተ ላይ ይሁን አንተ ነቢይ ሆይ አላህ ሰላም በአንተ ላይ ያውርድ እኮ ነው። አላህን እየጠየቅ ነው። አንተ ነቢይ ሆይ የአላህ እዝነት የአላህ በረከት በአንተ ላይ ይሁን ስንል ደግሞ ይሄ የማንን ሐቅ ነው? የነቢ ስ ላ ሐቅ ነው። ቀጠልና ምናል አሰላሙ አለይና ስንል የራሳችንን ሐቅ አነሳን ሐቁከ ብሏል ኪታቡ ይሁላል ወአላ عباد الله الصالحين سنل دمو حق العباد እነዚህ ዒባድ ሳሊሒን የሚባሉት ዑሙመን በጥቅሉ መላኢኮችም ዑለማዎችም አውሊያዎችም ሳሊሕ ሰዎችም ነቢያቶችም እነዚህ ሁላ በአጠቃላይ ምንድን ናቸው? ዒባዱላህ ናቸው። በአጠቃላይ የእነዚህ ሐቅ ነው ምን ያለው አሰላሙ አለይና ካለ በኋላ ወአላ ኢባዲላሂ አሷሊሒን ያልነው ማለት ፈአወሉ ሐቅን አለ ልኢንሳን በአንድ ሰው ላይ ከሐቆች ሁላ ትልቁ ሐቅ ምንድን ነው? ሐቁላህ አዘ ወጀል መጀመሪያ የአላህ ሐቅ ነው። የአላህ ሐቅ ምንድን ከተባለ እሱ በብቸኝነት መመለኩ ነው። እናም በዚህ አይነት አላህን ማመለክ መቻል ማለት ነው። ሁለት ነገር ነው ያለው የማያመልኩ ፍጹም አሁን በነገራችን ላይ አሁን በአሁን ጊዜ ያለው ኩፍር የትኛው ነው የሚበዛው ከተባለ የማያመልክ ሰው ነው የበዛው። የማያመልክ ሰው ገባናለም። ይሄም አንድ ኩፍር እኮ ነው። አላህ ስብሓነሁ ወተዓላ የሰው ልጆችን አታሻርኩ ብቻ እኮ አይደለም ያለው ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን አላህን አምልኩ፣ አንደኛ ትእዛዝ። ሁለተኛ ደግሞ እንዳታጋሩ። ማምለክም ግድ ነው አምልኮ ደግሞ ለሱ ብቻ ማድረግ ግድ ነው። አሁን ሁለት ነገር ነው ማለት ነው። እየጠፋ ያለው ምንድነው? ሁለት ነገር አንደኛ አላህን ማምለክም ጠፋ። ሁለተኛ ደግሞ አመልካለሁ የሚለው ይዘላብዳል፣ ያሻርካል። ይሄም ሁለተኛ ጥፋት። አላህ ሁለቱንም ነው ያዘው አምልኩ። የማያመልኩ ሰዎች ሙልሂዶች ናቸው። እንደምታዩት ከዒባዳ ከዱዓ ከምን የተዉ ሰዎች አሉ። አንዳንዶቹ በስመ እስላም አንዳንዱ ደግሞ ስሙም የለውም ሙስሊምም አይደለም ወይም በተለያየ በሆነ ሃይማኖት ራሱን ሊያስጠራ ይችላል። ነገር ግን ማንንም አላመልክም ይላል። እኔ ነጻ ሰው ነኝ። እኔ በዚህ ዘመን ደግሞ ምን የምን ሃይማኖት ነጻ ነኝ ይላል። እሱ ምን ይላሉ መሰላችሁ እነ ኢብኑ ቀይም ረሂመሁላህ የተኛውም ሰው በዚች መሬት ላይ ሲኖር ነፃ ሆኖ አይኖርም። እሱ ውሸት ነው። ነፃ ነኝ የሚለው ውሸት ነው። ባርነቱን አላወቀውም እንጂ ወይ የሸይጣን ባሪያ ነው ወይ የአላህ ባሪያ ነው። ከሁለት አንድ ነው ያለው። ህዝቦችም ሁለት ናቸው። ሶስተኛ የላቸው። ሶስተኛ ወገን የለም። የአላህ ባሪያ አለ፣ የሸይጣን ባሪያ አለ። አላህ ስብሓነሁ ወተዓላ ቁርአን ላይ ምንድን ነው ሸይጣንን አታመልኩ ሸይጣንን አታመልኩ የሚለው አባባል አላህን አለማምለክ ምን ማለት ነው ሸይጣንን ማምለክ ነው وأن اعبدوني هذا صراط مستقيم መጀመሪያ لا تعبدوا الشيطان ሸይጣንን አታምልኩ ከዛ وأن يعبدوني እኔን አምልኩ هذا صراط مستقيم ይሄ ነው ቀጥተኛው ነው ስለዚህ ሁለት ነው ያለው ማለት ነው አላህን ማምለክ አለ ሸይጣን ማምለክ አለ የትኛውም ሰው ከአላህ አምልኮች ሲወጣ ራሱን እንደ ነፃነትም እኔ ነፃ ነኝ እኔ ማንንም እያመለኩ አይደለሁም ይበልም ወዴት ነው የሄደው ወደ ሸይጣን አምልኮች ወደዚህ ነው የሄደው ለዚህ ነው ምን ያለው ምን ያለው እዛ ኑንያ ላይ ኢብኑ ቀይም تركوا الرق الذي خلقوا له فبلوا برق النفس والشيطان የተፈጠሩበትን የሆነን ባርነት ተውታል እኛ አላህን ማምለክ የለብንም ብለው ተገለሉ። ፈቡሉ ተፈተኑ ቢርቅ ነፍስ ወሸይጣኒ የነፍስያና የሸይጣን ባሪያ በመሆን ተፈተኗል። ሁለት ነው እንጂ ምን የለም ማለት ነው። ይኸውላችሁ ሶስተኛ ነገር ፍጹም የለም። አንድ ሰው አላህን ማምለክ ካቆመ ሸይጣን እያመለከ ነው። በቃ ሁሉም አላህን የማያመልክ ሰው ማንን ነው እያመለከ ያለው? በሐቂቃው ሸይጣንን። ለምን ዒሳን ነው የሚያመልኩት የሚባሉ ሰዎች ዒሳን ነው የሚያመልኩት ወይ ከተባለ በሐቂቃው ሸይጣን ነው የሚያመልኩት። ለምን ዒሳ አምልኩኝ ብሎ ዳዕዋ አላደረገላቸው። ማን ነው አምልኩት ብሎ ዳዕዋ ያደረገላቸው? ሸይጣን። እንጨት የሚያመልኩ ሰዎች እንደዚሁ እንጨት ዳዕዋ አድርጎላቸው አይደለም አምልኩኝ ብሎ ሸይጣን ነው የጠራቸው። ስለዚህ በሐቂቃ እያመለኩ ያሉት ማን ነው? ሸይጣን ነው። እንደዚህ ነው። አላህን የማያመልክ ሰው እያመለከ ያለው በጥቅሉ ማን ነው? ሸይጣን ነው። ከሁለት አንድ ነው እንጂ ሶስተኛ የለም ህዝቦችም ሁለት ናቸው ብያችኋለሁ ቅድም አላህ Subhanahu Wa አላ ኢነ ሒዝበላሂ ሁሙል ሙፍሊሑን ንቁ የአላህ ህዝቦች እነሱ ፈላህ የሚወጡ ናቸው ይላል በዛው ሱራ ውስጥ አላ ኢነ ሒዝበ ሸይጣን ሁሙል ኻሲሩን ንቁ የአላህ ማነው የሸይጣን ህዝቦች ደግሞ በተቃራኒው ቅድም የአላህ ህዝቦች እንዳነሳ ነው እነሱ የከሰሩ ናቸው ይላል በቃ የሆኑ በቃ ምንም ሶስተኛ ቡድን የእንትና ቡድን የሚባል ሌላ የለም ማለት ነው። የአላህ ቡድን አለ፣ የሸይጣን ቡድን አለ። በቃ የአላህ ቡድን ያልሆነ የማን የሸይጣን ቡድን ነው። ይሄ ነው فأول حق على الإنسان የመጀመሪያው ሐቅ በሰው ላይ ሐቁላህ ثم حق الرسول عليه الصلاة والسلام ثم حق نفسك የማን ይቀጥላል ማለት ነው? ከአላህ ሐቅ የነብዩ ሐቅ ነው የሚቀጥለው። ከዛ የራስ ሐቅ ይቀጥላል። ነብዩ ሰለላሁ ዐለይሂ ወሰለም ኢብዳእ ቢነፍሲክ ብለዋል። በራስህ ጀምር። ثم حق عموم الناس ከዛ በኋላ ካንተ ቀጥሎ ከራስህ ሐቅ በኋላ ነው ምን የሚቀጥለው የተቀረው ሐቅ የሚቀጥለው ማለት ነው። وهنا قدمنا السلام على رسول الله صلى الله عليه وسلم على السلام على أنفسنا ተመልከቱ እንግዲህ አተህያት ስንቀራ ነብዩ ላይ የአላህን ሰላም አላህ እንዲያወርድላቸው ጠየቅን ለራሳችን ከመጠየቃችን በፊት ይህ ምን ያሳያል የነብዩ ሐቅ ከኛ ሐቅ ይቀደማል ከኛ ሐቅ የነብዩ ሐቅ ይቀደማል ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም ከራስህ የበለጠ እስካላወደድከኝ ድረስ ትክክለኛ የሆነን ኢማን አላገኘህም ያሉት لانه يجب قدنا ونانا أن نقدم رسول الله صلى الله عليه وسلم على أنفسنا رسولنا عليه الصلاة والسلام كنفس وجهة ما ولهذا ለዚህ ነው يجب على كل مؤمن أن يفدي رسول الله صلى الله عليه وسلم بنفسه በእያንዳንዱ ሙስሊም ላይ በነፍሱ ረሱልን ዐለይሂ ሰላቱ ወሰላም ፊዳ ማድረግ ዋጅብ ነው ግዴታ እሱ ያው በመዘመር ሳይሆን በተግባር ማለት ነው فحقه علينا ነብዩ ሰለላሁ ዐለይሂ ወሰለም በእኛ ላይ ያለው ያላቸው ሐቅ አዕظሙ ሚን ሐቅ አንፉሲና አለይና እኛ በላያችን ላይ ካለን ሐቅ የበለጠ ነው እኛ በላያችን ላይ ካለው ሐቅ የበለጠ ነቢዩ ስለ ላ ስለም በእኛ ላይ ሐቅ አላቸው ወአዕظሙ ሚን ሐቅ ዋሊዲና አለይና ወላጆቻችን በእኛ ላይ ካላቸው ሐቅ ይበልጣል ወሊሃዛ ቀደመ ሰላም አለይ ለዚህ ነው السلام عليك أيها النبي ورحمة الله وبركاته قال لا السلام علينا من السلام علينا نار اللم السلام على النبي من لو مالك قلت له يشبك وإن شاء كافلق دمو التحيات المباركات والصلوات الطيبات لله ما من شلالهم بل لا رواية متلتا روى مسلم مسلم أورتوال عن ابن عباس رضي الله عنهما قال ነገር ግን ያኛው ነው በብዙ የመጣው ያኛው ይበልጣል። ይህንን ቢል ችግር የለም። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩዓሊሙነ ተሸሁድ ከማ ዩዓሊሙነ ሱረተ ሚነል ቁርአን ከቁርአን ሱራን እንደሚያስተምሩን ተሸሁድን ያስተምሩን ነበር። ይኸው እንግዲህ ያው ቁርአን የምናስቀራቸውን ሰዎች በሳምንት የተወሰነ ቀን ለምን ይደረጋል ማለት ነው። ያው ፋቲሃ እንደምናስተምራቸው ተሸሁድም ግድ ነው። ተሸሁድ ማስተማር ግድ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ኢስቲኻራ የሚባለው ተሸሁድ የሚባለው ቁርአን እንደሚያቀሩት ነው የሚያቀሩት። እነዚህ አይነት ነገሮች ወሳኝ ነገሮች ስለሆኑ ማለት ነው። እንደ ቁርአን ነው በቃ ማስቀራት ያለበት አንድ ሰው ይሄንን ኸይር ከማ ዩዓሊሙና ሱረተ ሚን አልቁርአን ከቁርአን አንድ ሱራ እንደሚያስተምሩን ታህያት ያስተምሩን ነበር። ፈካነ የቁል አተህያቱ ልሙባረካቱ እያሉ ያስተምሩን ነበር ብሎ ቀጥሏል። ይህም ያስኬዳል። አተህያቱ ሊላህ ወሰለዋትም አለ አተህያቱ ልሙባረካቱ በሚለውም አለ። ወፊህ በሱ ውስጥ ይላል ነቢዩ ሙሳ ረዲየላሁ ዐንሁ ወፊህ የሚለው በሱ ውስጥ ማለት በዚህ ጉዳይ ውስጥ ከአቢ ሙሳ ረዲየላሁ ዐንሁ ሲፈቱን ሳሊሳ ሶስተኛ ሲፈት ተገኝቷል። እሱም አተሕያቱ አጠይባቱ አሰላዋቱ ሊላሂ ይህ እንግዲህ ሌላ ቅርአት ነው ለአተሕያቱ ማለት ነው። ችግር የለውም ከነቢዩ صلى الله عليه وسلم ይስበት እንጂ ሁሉም ይባላል። ባይሆን በአንድ ቀን አይደለም وفي رواية وفي رواية እያለ ሊዘግብ አይደለም አንዱን ይቀራል ለአንድ ቀን በቃ ገባናል በሌላ ቀን ደግሞ አንዱን ይጠቀምበታል ማለት እንጂማ በሌላ ዘገባ እያለ እሱ ሙሐዲስ ነው التحيات الطيبات الصلوات لله السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله عندي هنا قلت أنا المباركات من يتباركوا يهون مالك እሺ هذا هو التشهد الأول تشهد الأول ማለት ይሄ ነው አሁን ያሳለም روى أبو داود أبو داود أورثوال عن أبي عبيدة عن أبيه كأبي عبيدة كعباته أن النبي صلى الله عليه وسلم في الركعتين رسول صلى الله عليه وسلم بهلت ركعوج كأنه على الرضف لك رضف لي يالو يمثل نبرا ፈጥነው የመቆማቸው በመጀመሪያው ተሸሁድ ረድፍ ላይ ያሉ ይመስል ነበራል። ረድፍ ማለት ምን ማለት ነው? ረድፍ ማለት በጣም የተኮሰ ድንጋይ እሳት ውስጥ ገብቶ ድንጋዩ አንዳንዴ ምን ያደርጉታል? ድንጋይ እሳት ውስጥ ይከቱና ከዛ በኋላ ማበሰል የፈለጉት ነገር ላይ ያን የተኮሰውን ድንጋይ መልሰው ይከቱታል ከላይ ቶሎ እንዲያበስልላቸው ማለት ነው። እንዲጠብስላቸው ይፈልጉታል ይሄን ድንጋዩ። ዞሮ ዞሮ ይሄ የተጠበሰው ድንጋይ ምን ይባላል? የተኮሰው ረድፍ ይባላል። ረሱሉ ሰለላሁ ዐለይሂ ወሰለም አተህያቱ የመጀመሪያውን ሲቀሩ የተኮሰ ድንጋይ ላይ የተቀመጡ ይመስላል። ቶሎ ብለው ነው የሚጨርሱት ነው። ገባናል? ወረዋሁ ነሳኢ ወአሕመድ ነሳኢና አሕመድ አውርተውታል። የመጀመሪያው እንግዲህ ከሁለተኛው ፈጠን ይባላል። የቱ ጋር ነው የሚቆመው? አስለን አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለው ጋር ይቆምና ይነሳል ማለት ነው። አላሁ አክበር ብሎ ወደ ላይ ወደ ሶስተኛው ረክዓ ይሄ እንግዲህ ሶስተኛና አራተኛ ረካዓ ባላቸው መግሪብ እና ዙሁር፣ አስር፣ ዒሻ አራት አራትና ሶስት በሚሰገዱት ላይ ነው። በሁለት የሚሰገደውና የሚያልቀውስ እንደ ሱብሂ ያለው እሱ ገና ቀጣዩም እዛው ላይ ነው መቀጠል ያለበት። ተሸሁደል አወል ሳይሆን ተሸሁደል አኺር ነው ያለው። በቃ የመጨረሻ ተሸሁድ ነው። نكمت ለዛ فلذي እሱ إلى حكم وروى أحمد أحمد أورطان من حديث ابن مسعود رضي الله عنه كعبد الله بن مسعود حديث اللهم كم صلى الله عليه أنه صلى الله عليه وسلم النبي صلى الله عليه وسلم إن كان في وسط الصلاة نهض حين يفرغ من تشهده إن كان في وسط الصلاة የሰላቱ መሀል ላይ ሲሆኑ إن حين يفرغ من تشهده تشهدات ተሸሁዳቸውን الرسول ተሸሁድ አለቀ ማለት አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከተባለ በኋላ መቆም ነው ነው الركعة الثالثة والرابعة ሶስተኛና አራተኛ ረክዓ አሁን እንግዲህ ቀጠል فيقوم بعده مكبرا ከዛ በኋላ ተክቢር አድርጎ አሁን እንግዲህ እያየን ያለ ነው እነ ዙሁርን አስርን የመሰለ ነው ገባናለም የተሸሁድ አልአኺርስ ያላቸው እነ ሱብሒ ምናምን እሱ ይመጣልናል ተሸሁድ አልአኺር ላይ ኢንሻአላህ فيقوم بعده مكبرا رافعا يديه حذو منكبيه እጁን እስከ ትከሻው ድረስ እንደዚህ እያቀጣጨ አንስቶ አላሁ አክበር ይበል ኬስ ሲነሳ ከተሸሁዱ ተነስቶ ሲቆም ሶስተኛው ረክዓ ላይ ሲቆም እንዲህ እጁን ያነሳል እጁን የሚያነሳው ወይ እስከ ትከሻው ወይ ደግሞ እስከ ጆሮ ድረስ ነው ከዚህ በፊት እንደመጣው ዞሮ ዞሮ እዚህ ጋር እስከ ትከሻው ይላል እስከ ትከሻው እንደዚህ ያነሳል ይሄ ወደ ቂብላ ነው መዞር ያለበት። እንደዚህ አይደረግም። እንደዚህ እንዲህ አይደረግም። እንዲህ አይደለም። ይነሳ እንዲህ ወደ ላይ ተዘርጉ። ወደ ቂብላ ዞሮ እንዲህ አይደለም። እንዲህ ወደ ቂብላ ኢን ፊ ሰላቲን ሱላቲያ በሶስት የሚሰገዱ ሰላቶች ላይ ከሆነ ይላል ይኸው ከልመግሪቢ አው ሩባዕያ ከዙህሪ ወዛሊከ لمن دنا ولا سوستن يوم يقوم أو كتب على ليوك صلاته صلاة لمولانا يلا وإن كان في غير ثلاثية أو رباعية سوستنا أرد لا يكال هو نجن وهي الصلاة الثنائية بقولت مالكو صلاة وش مالتا مفروضة كانت فرضنتهن كالفجر عند فجر الله والصلاة المقصورة للمسافر مسافر لمسافر مو مقصور يهونك الصلاة تهن فإنه يتم التشهد ወዩሰሊሙ ተሸሁዱን የሞላና ምን ያደርጋል ይላል ያሰላምታል ያንን አላሁመ ሰሊ የሚለውን ቀርቶ ማለት ነው روى البخاري بخاري أورطال عن أبي هريرة رضي الله عنه ويكبر حين يقوم من من السنتين بعد الجلوس ويكبر تكبير يدرقال حين يقوم بميقوم قدي من السنتين كهلتو بعد الجلوس ከጁሉስ በኋላ ይላል ከጁሉስ በኋላ ማለት ከተቀመጡ በኋላ ወደ ሶስተኛው ሲመጡ አላሁ አክበር ብለው ነብዩ ይሉ ነበር ነው ወረዋ ቡኻሪ አውርቷል አን ኢብኑ ዑመር ረዲየላሁ አንሁማ ወኢዛ ቃመ ሚነ ረክዓተይን ረፈዐ የደይህ ከሁለቱ ሲቆሙ እጃቸውን ያነሱ ነበር ከሁለቱ ማለት ሁለት ረክዓ ሰግደዋል አሁን ወደ ሶስተኛው ሲቆሙ እጃቸውን ያነሱ ነበር እንግዲህ እጅ የሚነሳበት አራት ቦታ አለ ከዛ ውስጥ አንዱ ይሄ ነው ፈተኩኑ መዋዲዑ ረፍዒ ልየደይኒ አርበዓ አመጣላችሁ። እጅ የሚነሳበት ቦታ ሰላት ላይ ስንት ሆነ ማለት ነው? አራት። አንደኛ እንደ ተክቢረት ልኢሕራም ገና ተክቢረት ልኢሕራም ማለት የኢሕራሙ ተክቢራ እሱን የሆነ ክልክል ወይም ክልል ውስጥ የሚከተው ተክቢራ ተክቢረተ ልኢሕራም ይባላል። የምን ክልል ውስጥ ከተተው ማለት ነው? የሰላት ክልል ውስጥ ከሰላት ውጪ የሚፈቀዱ የነበሩ ነገሮች እዚህ ውስጥ የማይፈቀዱበት አጥር ውስጥ ከተተው። ስለዚህም ይሄ ተክቢራተል ኢህራም ተው። ይህን ተክቢራ ሲያደርግ ዝም ብሎ ከሚያደርግ እጁን ማንሳት ይሄ የተገባ ነው የሚሆነው። ስለዚህም ይኸው የመጀመሪያው ተክቢራ ቦታ ላይ እጅ እንደዚህ ይነሳል። አንድ ሁለተኛ እንደ ሩኩ ሩኩ ሊያደርግ ሲል እጁን አንስቶ ነው አላሁ አክበር ብሎ ወደ ሩኩ የሚወርድ። ከዛ እንደ ረፍዒ ሚነ ሩኩ ከሩኩ ሲነሳ ሰሚዐ አላሁ ሊመን ሐሚዳ ሲል እጅ ያነሳል። ወደ ወደ ሱጁድ ሲሄድስ የለም የለም። ስለዚህም አሁን ስንት አሳለፍን? ሶስት እንደ ተክቢረቱል ኢሕራም እንደ ሩኩዕ ወዕንደ الرفع من الركوع ሶስት አራተኛው የቱ ጋር ነው? عند القيام من التشهد الأول ከመጀመሪያው ተሸሁድ ሲቆም ይሄ እንግዲህ የመጀመሪያው ተሸሁድ ላላቸው ነው ገበራላ እንጂ አሁን ሱብህ ላይ የለም ማለት ነው። ሶስቴ ብቻ ነው እጅ የሚነሳው እሱን ፈለግ ከሆነ ሶስቴ ማለት ሶስት አይነት ቦታዎች ላይ ለማለት እንጂ ሩኩ አሁን ባደረግን ቁጥር ምን ይደረጋል? ያው እጅ ይነሳል። ሁለተኛውም ረካ ላይ ሩኩ አለ አይደል? የመጀመሪያ ረካ ላይ እንዳለ ያ ይነሳል ማለት ነው። ወለይሰ ሁናከ መዋዲዕ ኡኽራ ቱርፈዑ ፊሃ ልያድ እጅ የሚነሳበት ሌላ ቦታ የለም። ሰላት ውስጥ በቃ እነዚህ አራት ቦታዎች ናቸው። ወዩሰሊል ባቂ የቀረውን ይሰግዳል። ከማ ሰበቃ እንዳሳለፍነው በትንታኔ إلا أنجي أنه يقتصر في قراءته على الفاتحة بقراءة لي بايهون سوستانيا አራተኛውን يوم سيسجد ያው ሩኩኡም እንዳለው ነው ሱጁድም እንዳለው ነው የሚቀየር ነገር የለም ቂራአው ነው ቂያሙም እንዳለው ነው ነገር ግን አያያዙ ምኑ ቂራአው ግን يقتصر ያሳጥራል في قراءته قراءته على على الفاتحة فاتحة ላይ ብቻ በሶስተኛና በአራተኛ ረካዓ ምን ይቀራል ፋቲሓን ብቻ روى البخاري بخاري ورتوال عن أبي قتادة كأبي قتادة رضي الله عنه اللهم الكام صلى لتنا أن النبي صلى الله عليه وسلم كان يقرأ في الظهر ظهر لا يقرأ نبر في الأولين بمجمر يوتو مجمر يوتو مالت مجمر يوركع عنا يهلتن يوركع يمجمر يوتو يبالال ወደ ሁለት ቦታ ቆርጦ ነው በአንጻራዊነት የኋለኛውን ምን ማለት ስለሚቻል ነው ሶስተኛና አራተኛውን ሁለተኛዎቹ ማለት ስለሚቻል ማለት የመጀመሪያዎቹ የምንለው ኋለኞቹ ወይ ደግሞ እንላለን እነዚህ የመጀመሪያዎቹ የምንለው የመጀመሪያውና የሁለተኛውን ረክዓ አልሙሂም እነዚህን ሁለተኙ ሁለቶቹ ሁለቱን ማለት ነው የመጀመሪያዎቹን ቢኡም الكتاب ወሱረተይን አንድ ፋቲሐና አንድ ሱራ እየቀሩ በፋቲሐና በሁለት ሱራ ያቀሩት ነበረ ይላል وفي الركعتين الأخرين بأم الكتاب يمترش وتشولي دمو بأم الكتاب بصورة الفاتحة بالتيكر نبار فلازم يوصل سوستن ينار سن يرك علي يمكرو سورة الفاتحة نوم هون ليلة أماري هون نقرا الله وإن زاد عليها في الظهر والعصر أحيانا فلا بأس ظهر النعصر عند عندي በሶስተኛውና በአራተኛው ረካዓ ጨመር ተደርጎ ሌላ ሱራ ቢቀራ ችግር የለም ዙህርና ዓስር ላይ መጥቷል ከነቢያችን አለይሂ ሰላቱ ወሰለም لكن ነገር ግን ተኩኑ ቂራአቱሁ ሰዋአን ፊል ኡለይ ወአቅሰር ፊል ኡኽረይ አቀራሩ እንዴት ነው መሆን ያለበት ተኩኑ ቂራአቱ ሰዋአን ፊል ኡለይ የመጀመሪያውና የሁለተኛው ረካዓ እኩል ነው መሆን ያለበት ዙህርና ዓስር ለመጨመር ሲፈልግ ማለት ነው የሁለተኞቹ ደግሞ ሶስተኛና አራተኛው አጠር ማለት አለበት ይህንን የሚያሳየን ይሄ ሐዲስ ነው ይሄ ሐዲስ ከገባን የላይኛ የተነገረው ይገባል روى مسلم مسلم ورطال عن ابي سعيد الخدري رضي الله عنه كابي سعيد الخدري اللهم لكم سر الله اللهم لكم سر يودلتنا أن النبي صلى الله عليه وسلم كان يقرأ في صلاة الظهر النبي صلى الله عليه وسلم صلاة الظهر لا يقرأ نبر له في الركعتين الأولين بمجمرة وشهلة ركعة في كل ركعة قدر ثلاثين آية بي ركعة ثلاثة ثلاثة آية ميهن بك بمجمرة وشو بي ركعة ثلاثة ثلاثة آية ميهن ሲል በአንዷ ረክዓ በመጀመሪያዋ 30 በሁለተኛዋ 30 የሚሆን ቀደር ማለት ነው። ሰሃቦቹ አልሰሟቸውም። ያው ግን ሲገምቱት ሰሃቦቹ ከኋላ እየቀሩ ሲገምቱት ምን ያክል ደርሷል? 30 አያ እንደዚህ የሚል ደርሷል። ሱብሃንአላህ ሰሃቦቹ ንቁዎች ናቸው አያችሁ ምን ያክል እንኳን ግምቱን ከነቢ ሰለላሁ ዐለይሂ ወሰለም ሰላት ምን ያክል እንደሚያስቀራ ምን ያክል ተስቢህ እንደሆነ ምን ያክል አያ እንደሆነ እንኳን መገመት ይችላሉ ከኋላ ቆመው ይህን ያክል እንኳ ይከታተሏቸው ነበር ማለት ነው ሱብሃንአላህ ወፊ الأخرين እኛ እኮ እንኳን አለም እንደዚህ ድምፅ አውጥቶ የተቀረውን ራሱ ምን ሱራ ነው የሚባል እንኳን ሱራውን እናውቀዋለን እኮ የተቀረው እዛ ቁል አውዙ ቢረቢ ናስ ሊሆን ይችላል። ግን የተሻበሁ አለኝ ይምታታብናል። ለምን አመለካከታችን እዚህ ከቆምን በኋላ ብትን ነው የሚለው የት እንደሄደ ሀሳባችንን ራሱ አናውቀውም ማለት ነው። አንዳንዴ የምናስታውሰው ሰላት ውስጥ መሆናችንን ሰላም አለይኩም ወራህመቱላህ ይባላል። የዛ ጊዜ ታህያቱንም ቀርቼዋለሁ እንዴ አታህያቱ ሊላሂ ወሰላቱ ወፊል ኡኽራይኒ በመጨረሻዎቹ በሶስተኛውና በአራተኛው ማለት ነው ቀድረ 15 አያ 15 አያ ያክል ረሱሉ ሰለላሁ ዐለይሂ ወሰለም ይቆሙ ነበር አንዳንዴ ይላሉ ይኸውላቸው ቃለ አው ቃለ ወይም ደግሞ ብሏል ኒስፈ ዛሊከ የመጀመሪያውን ግማሽ ያክል ወፊ العصر በዐስር ደግሞ في الركعتين الأولين በመጀመሪያዎቹ ሁለት ረካዓዎች ቀድረ ቂራአቲ 15 አያ 15 አያ የሚያስቀራ ያክል وفي الأخرين ደግሞ ቀድረ ንስፍ ዛሊካ ግማሹን ያክል ማለት ወደ ሰባት አያ ምናምን እንደዚህ ይቆሙ ነበር ይላሉ። ዞሮ ዞሮ እንግዲህ ይሄ በዙህርና በአስር ላይ ነው አንደኛ። ሁለተኛ ደግሞ የመጀመሪያውና የሁለተኛው ምን ያደርገዋል? አንድ ሰው እኩል ያደርገዋል። ያንን የሁለተኛው ላይ ማነው ሶስተኛና አራተኛው ላይ መቅራት ሲፈልግ የመጀመሪያውን ረካዎች ምን ያደርጋቸዋል? እኩል እኩል የሆነ ነገር ይቀራና ከዛ በኋላ የመጨረሻዎቹን ደግሞ ከነዚህ ከመጀመሪያዎቹ ግማሽ ግማሽ እያደረገ በዚህ አይነት ይቀር። ይህ እንግዲህ ምን ስለሆነ ማለት ነው? ይሄ ሁሉ እንግዲህ ይኸው ማስረጃ መጣ አይደለም? ተተቡዓን ሊሱና ነው የሚሆን وإذا قام إلى الرابعة في الرباعية በአራተኛው ረከዓ ወደ አራተኛው ሲቆም فهل يجلس أو لا يجلس ሰውየው ይቀመጣል ወይስ አይቀመጥ ከተባለ ነቁሉ في هذا الخلاف السابق በዚህ ውስጥ ምን አለ የቀደመው ኺላፍ አለ የቀደመው ኺላፍ ከአንደኛው ረክዓ ወደ ሁለተኛው ረክዓ በሚሄድ ጊዜ ሰውየው ጀልሰተል ኢስቲራሃ ወይም ደግሞ የረፍት መቀመጥ የሚባለውን ይቀመጣል አይቀመጥም ወይ ባለፈው አሳልፈናል ራጃህ አድርገን ያለፍነው ሼኹ የመረጡት የትኛውን ነበር ተፍሲሉን ተፍሲሉ ምንድነው ሰውየው ድካም ካለበት ወይም በጣም ይቆማል ምሳሌ ተራዊህ ላይ ወይም ታህጁድ ላይ በጣም ይቆማል እየደከመ ነው አይደል የዚህ ጊዜ ሀጃ አለ ማለት ቁጭ ብሎ ወደ ሁለተኛው ረክዓ ሳይቆም ሳይቆም ልክ ስጁድ አድርጎ መለስ ሲል እዛው አረፍ ብሎ ትንሽ ቁጭ ብሎ ወደ ላይ መነሳቱ ይወደድለታል ለዚህ ሰው ለምን ነፍሱ እንዳያስቸግር ማለት ነው ስለደከመው ወይ በሽታ ካለበት ወይ እንደዚህ እንደዚህ ሀጃ ካለ እሺ ተፍሲሉን የመረጥ ነው ማለት ምንም ጠንካራ ከሆነ ዝም ብሎ ይቆም ነው ምንለው ዝም ብሎ ይቆም አተሸሁዱ الأخير የመጨረሻውን ተሸሁድ ደረስን እንግዲህ ተመሳሳይ ነገር ስለሆነ እስከዛ እስከ መጨረሻው ተሸሁድ ያለው ሩኩ ስጁዱ አውርተንበታል ልክ እንዳወራንበት ይቀጥልና መጨረሻ ተሸሁድ الأخير ነው ለየት የሚያደርገው ተሸሁድ الأخير ጋር ደረስን ثم يجلس للتشهد الأخير ይላል ከዛ ለመጨረሻው ተሸሁድ ይቀመጣል وإن كان في ثنائية هلت مستجدوا كهنو هلت ركعة الله كهنو تشهد التشهد الأخيرة الركعة الثانية بهلت تنيا وركعة من يرجال لل تشهد الأخير يجرس تشهد الأخير يا الله كون نماني مثلا آه نصبه مثلا يا مسافر صلاتني مثلا ظهر عصر عند سوء سطرنا سجد مسافرنا تشهد الأخير ما جرش عليهم يسوء ሁለተኛው ጨርሶ የሚቀመጠው ተሸፉት የመጨረሻው እኮ ነው። የመጀመሪያው ምንም የመጨረሻው ነው። ዞሮ ዞሮ አይደለም በቁጥር አንጻር የመጀመሪያው ነው ሰውየው። ግን በሸሪዓው አንጻር ደግሞ ምንድነው የሚባለው? በአነጋገር አተሸፉት አኺር የመጨረሻ ነው የሚባለው የመጨረሻ አልሙሂም ፈኢን ካነ ፊ ሱላፊያ ሱላፊያ ከሆኑ ሶስት የሚሰገድበት ማን ማለት ነው አዎ مغربا تشهد التشهد الأخير في الركعة الثالثة በሶስተኛው ረክዓ ነው ምን የሚደረገው تشهد الأخير የሚቀመጥ إذا التشهد الأخير يكون في الركعة الثانية في الثنائية ሁለት ከሆነ ረካው በሁለተኛው ረክዓ ላይ ይሆናል ተሸሁድ الأخير ሶስት ከሆነ ደግሞ في الثالثة وفي الرابعة في الرباعية አራት አራት በሚሰገዱት አራተኛው ላይ ነው ምን የሚመጣው ተሸሁድ الأخير وينبغي ይገባል أن يعرف أن في الجلوس للتشهد فرقا بين الأول والثاني በመጀመሪያው ተሸሁድና በሁለተኛው ተሸሁድ መካከል የአቀማመጥ ግን ልዩነት እንዳለ መታወቅ አለበት ይላል إذا كانت الصلاة ذات تشهدين ይህም የሚሆነው ሰላቲቱ የሁለት ተሸሁድ ባልተቤት ከሆነች ነው የሁለት ተሸሁድ ባልተቤት የሆኑ ሰላቶች ማን ናቸው ከተባለ ሰላት አልመግሪብ ሰላት አልዕሻ ዙህርና አስር እነዚህ ሁለት ሁለት ተሸሁድ ነው ያለን ስለዚህ አቀማመጣችን ከመጀመሪያው ተሸሁድ የሁለተኛውን ተሸሁድ አቀማመጥ ቀየረን ነው የምንቀመጠው ማለት ነው ይመጣልናል አቀማመጡ ብዙ አይነት فإنه إذا كانت الصلاة ذات تشهدين ባለ ሁለት ተሸሁድ ከሆነች إذا كانت الصلاة ذات تشهدين ماذا نفعل مثل المغرب مغربنا والرباعية رباعية يتقصقوا مالتنا فإنه يجلس للتشهد الأول ለመጀመሪያው ተሸሁድ ይቀመጣል ሙፍተሪሸን እግሩን አንጥፎ እግሩን እንደዚህ ግራ እግሩን ያነጥፍና በመቀመጫው ግራ እግሩ ላይ ተቀምጦ ቀኝ እግሩን ከጎን እንደዚህ አቁሞ ባለፈው እንዳየነው በዚህ አይነት ነው ተሸሁድ አልአወል የሚቀመጥ የመጀመሪያውን ተሸሁድ ወየጅሊሱ ሊተሸሁድ አልአኺር ለመጨረሻው ተሸሁድ ግን ሲቀመጥ ሙተወሪካን ሙተወሪክ ሆኖ ይቀመጣል ሙተወሪክ ማለት የሱን እግሩን አሳልፎ ወደዛ በመቀመጫው መሬት ላይ ቁጭ ማለት ነው ይሄ ሙተወሪክ ይባላል አልሀይአቱ ልፊዕልያ ሊተሸሁድ አልአኺር ስለዚህ እንግዲህ ሁለት ያላቸው እንዴት ነው ሁለት ያላቸው በላጩ ቀውል ሁለት ያላቸው የመጀመሪያውን ተሸሁድ አይነት አቀማመጥ እንቀመጥና ተሸሁድ አልአኺር እንቀራለን ገባናላ የመጀመሪያው ተሸሁድ አቀማመጥ እንዴት ነው ከ ከእግሩ ላይ መቀመጥ እግሩ ላይ እንደዚህ ነው የሚያደርገው ሱብሂ ላይ እግሩ ላይ ነው መቀመጥ ያለበት ማለት እንዲሁም ሁለት ሁለት ረክዓ የሚሰገዱት ላይ እግሩ ላይ ይቀመጣል፣ ቀኝ እግሩን ያቆማል። በዚህ ነው ተሸሁድ አልአኺር እና ተሸሁድ አልአወል ያላቸው ሲሆን ደግሞ ተሸሁድ አልአወሉ ላይ አሁን ባለው መሰረት ተሸሁድ አልአኺሩ ላይ ተወሩክ ተወሩክ ማለት እግሩን ወደዛ አሳልፎ የሚቀመጠው ነው። ብዙ አይነት አለው ተወሩክ። እሱን ይነግራል። አልሀይአቱል ፊዕልያ ሊተሸሁድ አልአኺር የጅሊሱ ሙተወሪከናል። በአጭሩ ሙተወሪክ ሆኖ ነው የሚቀመጠው። ወተወርኩ ለሁ ሰላቱ ሐላት ሶስት አይነት ሲፋት አለው الصفة الأولى የመጀመሪያው የተወሩክ አይነት أن تجلس على الأرض እኛ ዛሬ አብዛኞቻችን የምንሰራው ነው መሬት ላይ ልትቀመጥ ነው ቢአልየተይከ በመቀመጫዎችህ በመቀመጫዎችህ መሬት ላይ ቁጭ ትላለህ መቀመጫ ነው አልያ ማለት ወቱኽሪጁ ሪጅለከ ልዩስራ ከዛ በኋላ ግራ እግርህን ታወጣለህ ሚን ታሕቲ ሳቂከ ልዩምና ከቀኝ እግርህ ባት በታች በኩል ከቀኝ እግርህ ባት በታች በኩል ነው ያለው ከባቱ በበታች በኩል ኢለል ጃኒብ አልአይመኒ ወደ ቀኝ ጎን ወደ ቀኝ ጎን ታወጣዋለህ ከቀኝ እግርህ ባት በታች በኩል እግርህ ያለው ይሄ ግራ እግርህ ያለው በመሬቱና በምኑ መካከል ነው ማለት ነው በባትህ መካከል ሌላ አይነት ስላለ ነው ኢንሻአላህ እናየዋለን ተንሲቡ ሪጅለከ ልዩምና ቀኝ እግርህን ታቆመዋለህ ለምን ሊአጅሊ አን ተመክ አን ቱመኪነ መቃደተከ ምን አልአርድ እንላለን ሊአጅሊ አን ቱመኪነ እንድታመቻች እንድታመቻች መቃደተከ መቀመጫህን ምን አልአርድ ከመሬት እንድታመቻች ቀኝ እግርህን ታቆመዋለህ ولأجل الفرق بين التشهدين الأول والثاني በመጀመሪያውና በሁለተኛው ተሸሁድ መካከልም ፈርቅ እንዲገኝ አልሙሂም ምን አደረገ ማለት ነው በባቱ ስር ወደዛ አሳልፎ ተቀመጠ ባይሆን በባቱ በባቱና በመሬቱ መካከል ነው ምን ያለው የግራ እግሩ ያለው በመቀመጫው መሬቱ ላይ ተቀምጦ ይሄው እንደዚህ ነው እንደዚህ ያሳልፋል ይሄ ቀኝ እግሩ ቆሟል ይሄ ደግሞ የቀኝ እግሩ ባቱ ነው የቀኝ እግሩ ባቱና በመሬቱ መካከል ይሄ ሌላ ምን ስላለ ይሄ ስላለ እንደዚህ ያለ ሌላ አቀማመጥ ይሄ መሸጣ ስላለ ይመጣል الصفة الثالث ሁለተኛው أن تفرش الرجلين ሁለት እግሮችህን ልታነጥፍ ነው አሲንተይን ሁለቱንም ይላል ሁለቱንም አንዳንድ እግራቸው የማይቆምላቸው ሰዎች እንደዚህ እንደሚያነጥፉት ፊቴ ልታነጥፍ ነው እንደዚህ እንግዲህ ይሄ አለ አይደለ እንዲህ ሊያደርገው ገባቻል ሁለቱም እግሩ ዝም ብሎ ወደዛ ተነጥፏል እንዲህ ማለት ይሄ ቀላል ትخرجهما ታወጣቸዋለህ እግሮችህን من الجانب الايمن በቀኝ በኩል لا تنصب اليمنى ቀኙን ምን አታደርገውም አታቆመውም ነው በል يلقونه أضجعهما أفقاد ماتشو وأخرجهما من اليمين فكن يبكل أو تحتشو وكذلك اليسرى كرون من نزل وتكون الرجل اليسرى تحت ساق اليمنى ذي كأن يقرف بات ስር يقرى የግራ እግርህ የሚሆነው ዞሮ ዞሮ من እንደዚህ ቢሆኑ አንዱ በአንዱ لي تدرمون ነው የሚሆነው ማለት ነው እሱም ሪጅል ልዩስራ ምን ይሆናል ይኸው ከዚህ የመጣው ስለዚህ እንደዚህ ሲሆን ይሄኛው እዚህ ላይ ይሆናል ማለት ነው እንደምታዩት الصفة الثانية ሁለት الثالثة ሶስተኛው ሲፈት أن تفرش الرجلين جميعا ሁለቱንም እግሮችን ምን ልታረግ ነው ልትለጥጣቸው ነው እንደዚህ ተለጥጠዋል ይሄኛውንም ይሄኛውንም ትፈርሸዋለህ ባይሆን تخرج الرجلين السنتين من اليمين وتضجعهما ታጋድማቸዋለህ ላኪን ከሁለተኛው ምንድነው ለየት የሚያደርገው ላኪን ተጅዓሉ الرجل اليسرى ግራውን ታደርገዋለህ በይነ ሳቅ اليمنى وفخذها ግራውን የምታደርገው ከቀኝ እግርህ ባትና የቀኝ እግርህ ባትና ታፋ አለ አይደል በታፋህና በባትህ መካከል ቅድም እንዳደረግነው እንደዚህ ማለት ነው ይኸው እንግዲህ እንደዚህ አድርጎ በላዩ ላይ እንደዚህ ነው ያደርገው። ይሄ ዞሮ ዞሮ ካልተኛ አይመችም። ይህንን አስተኝቶ ይህንን ስል ቀኝ እግሩን ቀኝ እግሩን አስተኝቶ የግራ እግሩን ያመጣና የግራ እግሩ በምኑ ጋር ያልፋል? በታፉና በታፋውና በ በ ባቱ መሀል ባቱ መሀል መሬት አይነካም ማለት ነው። ኸይር روى البخاري بخاري جاورتوال عن ابي حميد رضي الله عنه واذا جلس في الركعه الاخيره الاخيره بمجرى ركعه ሲቀመጡ ቀደመ رجله اليسرى ይላል ማስረጃዎቹ እነዚህ ናቸው ይላል ለመጀመሪያው ይኸው የግራ እግራቸውን ያስቀድሙ ነበር ወነሰበ الأخرى ሌላኛዋን ያቆሙ ነበር وقعد على مقعدته በመቀመጫቸው ይቀመጡ ነበር ይላል روى مسلم مسلم አውርቷል عن عبد الله بن الزبير رضي الله عنهما ምን ይላል ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ቀዓደ ፊ ረሱሉ ሰለላሁ ዐለይሂ ወሰለም ነበሩ ሶላት ውስጥ ሲቀመጡ ጀዓለ ቀደመሁ ልዩስራ በይነ ፈኺዲሂ ወሳቂሂ ይሄ ደግሞ ለሌላኛው አቀማመጥ ማስረጃ ነው ገባል ጀዓለ ያደርጉ ነበር ቀደመሁ ልዩስራ የግራ እግራቸውን ቀደም ማለት ይሄ በታች በኩል ምን ያደርጉት ነበር በይነ ፈኺዲሂ ወሳቂሂ በታፋቸውና በ ሳቃቸው መካከል በባታቸው መካከል ይሄ መጨረሻ ላይ ሶስተኛ ላይ ለተናገር ነው ማስረጃ ነው። ወፈረሸ ቀደመሁ اليمنى የቀኝ እግራቸውን ደግሞ ይፈርሹታል አለ ያነጥፉታል። ወወضع የደሁ ልዩስራ ግራ እጃቸውን ያስቀምጣሉ። አላ ሩክበቲህ ልዩስራ በግራ ጉልበታቸው ላይ ووضع يده اليمنى على فخذه اليمنى ይህኛውን ጉልበታቸው ላይ አድርገው ይህኛውን ደግሞ ምናቸው ላይ አድርገዋል ይላል ታፋቸው ላይ አድርገዋል ይላል ይሄ እንደዚህ ማለት ነው ይሄ ያለው እዚህ ፈኺዝ ላይ ነው ቀኝ እጁ ያለው ፈኺዝ ላይ ነው ግራ እጁ ጋር ያለ ጉልበት ላይ ነው ይሄም አለ ማለት ነው ከዚህ በፊት ምንም አሳልፈናል ሁለቱም እዚህ ፈኺዝ ላይ ሆኖ ሁለቱም ደግሞ ሩክባ ላይ ሆኖ ይሄም አለ خير እንግዲህ ووضع يده اليمنى على فخذه اليمنى وأشار بإصبعه بإصبعه ማለት ይቻላል بإصبعهم ይቻላል بأصبعهم ይቻላል ወደ ዘጠኝ አስር ቅራአት አለው ይሄ أصبع የሚለው ፈር وأشار بإصبعه ይላል بإصبعه ችግር የለም በጣታቸው ይጠቁሙ ነበረ ጣታቸው እንደዚህ ያደርጋሉ ዱዓ ዱዓ ላይ ሲደርሱ ያንቀሳቅሳሉ ረቢ እግፊር ሊም ሲባል ይንቀሳቀሳል ብለናል السلام علينا وعلى عباد الله الصالحين السلام عليك أيها النبي ورحمة الله وبركاته ያንቀሳቅሳል ይሄ ምን ስለሆነ ዱዓ ስለሆነ ና ዱዓ ዱዓ ላይ ያንቀሳቅሳል ቀስ ብሎ ማለት ነው እንዳያቅለበለበው ማለት እንዳይበጠበጥ ከጎን ያለው فهذه ثلاث صفات للتورك አሁን እነዚህ ሶስት ሲፋቶች ናቸው ለምን ሊተወሩክ ለተወሩክ ለተወሩክ ለመጨረሻው ጀልሰተ الأخيرة ምን አለ ማለት ነው ሶስት አይነት የተወሩክ አይነት አለ ይሄው እንዳያ فإن قيل وهل يأتي بها في حال واحدة በአንድ ሁኔታ ነው የሚያመጣው ይሄ ሁሉ ከተባለ ሶስቱም አንዴ እንደዚህ አለ መጀመሪያ ሲጀምር ከዛ ለጠጥ አረገ ከዛ በኋላ ደግሞ ብድግ አረገና በዚህ ጋር ከተተ ምንድነው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 ያው ሐዲስ ላይ ተገኝቷል። አላዩትምና ነው أو يقول ወይም ደግሞ ይላል ምን ይላል ሰለዋቱ ላይ اللهم صل على محمد وأزواجه وذريته ይህም ሰለዋት መጥቷል ከነቢ ስ ሰለም ስለዚህ አንድ ቀን ይህንም ቢል አንድ ቀን ያኛውን ቢል ችግር የለው በአንድ ሰላት ሁለቱንም ሰለዋት አያመጣም አንዴ አንድ ነው የሚፈቀደው አላሁመ ሰሊ ዓላ ሙሐመድን ወአዝዋጅህ ወዙርየትህ ይሄ ሲባል ደግሞ ዝም ብሎ ይሄ በተለምዶ የሚባለውን ሰለዋት እንዳይመስላችሁ ከዚሁ ከሐዲሱ ላይ ነው የሚይዘው ወይም ከኪታብ ላይ ወስዶ ነው መሆን ያለበት። አሁን ነው ይህንን ነው ማለት ያለበት ማለት ነው። ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ እንጂ ሰለዋት ተብሎ ዝም ብሎ የስልጤውንም የአርጎባውንም የወሎውንም ሰለዋት እኮ እኛ ሀገር እኮ በየመንደር ነው ያለው። የወሎ ሰለዋት አለ፣ የአርጎባ አለ፣ የስልጤ አለ፣ የትግሬ አለ፣ ማነዎቹ ደግሞ ወለኔ ብዙ አይነት የጉራጌ ሰላዋት ነፍ ነው የሰለዋት አይነት ማለት ነው። ይህንን ሰለዋት በአጠቃላይ ያመጣ አላሁመ ሰሊ እያለ አላ ኸይሪል በሪያ እያለ ቢል የለም ሰለዋት አይሆንም። ይገባናል። አላሁመ ሰሊ አላ ሙሐመድ ልክ ከየት እንደመጣው እያልኩ ነው። ከነብዩ በተገኘ በዛ ነው። እዚህ ነብዩ ያስቀመጡት እሱ ነው የሚባለው እንጂ አይቻልም። ብሎ ሰው ያመጣው አይቻልም። እሺ አላሁመ ሰሊ አላ ሙሐመድ ወአዝዋጅህ ወዙርየቲህ ይላል ይሁላችሁ ልክ እንደዚሁ ነብዩ እንደተናገሩት አድርጉ اللهم ጌታዬ ሆይ ሰሊ የመጀመሪያውን አልተረጎምኩም አይደለም اللهم صل على محمد ትርጉሙ ለነገሩ አለ ተዘርዝሩ ስለዚህ እዛው ጋር ይምጣ መሰለኝ خير شيء رواه البخاري ومسلم عن ابي حميد الساعدي رضي الله عنه ይሄ ሁለተኛው ደግሞ ተሸሁድ ቡኻሪ ውስጥ ሙስሊም ውስጥ አለ ከአቢ ሑመይድ ከሚባለው ሰሃባ رضي الله عنه ተዘግቡ ተቀምጧል ኸይር ትርጉሙን ነው አላሁመ ማለት ምን ማለት አስሉሃ ያ አላህ ነው አስሉ አላሁመ የሚለው ቃል ያ አላህ ከሚለው ነው የመጣው ከዛ በኋላ ፈሑዚፈት ያኡ ኒዳ ያኡ ኒዳ ተጣለ ወዕውዝ ዐንሃ አልሚም ያኡ ኒዳ ሲጣል ያኡ ሲጣል እዚህ ጋር ሚምን ጨምር ተባለ ከኋላ ወቡዲአ ቢስሚላሂ በአላህ ስም ተጀመረ ተየሙነን ወተበሩከን ቢሂ ያ አላህ ብለን ከምንል አላህ በሚለው ብንጀምር አይሻልም እንዴ ተባለ። ከዛ በኋላ ምን አደረጉት? ያውን ጣሉና በዚህ ጋር የሚጨመሩበት አላሁመ ሆነ ይላል ይሄ ቋንቋው ጋር ማለት እሺ። ለማንኛውም ወቡዲአ አላሁመ ማለት ትርጉሙ ምንድነው ከተባለ ያ አላህ ነው ትርጉሙ። በቃ አስሉ ራሱ ያ ነበር። ያ አላህ አላህ ወይ ማለት ነው። አላሁመ ማለት አላሁመ ሰሊ እንላለና አላህ ሆይ ሰላትን አድርግ እያልን ነው ማለት ነው። ኸይር በአላህ ስም ተጀመረ አላሁመ በሚለው ተጀመረ ለምን ተየሙነን መቀናትን በመፈለግ አላህ ጥሩን ነገር እንዲገጥመን በእሱ ስም ጀመር ነው ወተበሩከን ቢሂ ማለት ነው በረካ ፈልገንበት በሌላው በሌላው እኮ አይቻልም በአላህ ስም ግን በሱ በመጀመር በረካ ስለሚገኝ ያው በአላህ ስም እንጀምራለን ማለት ነው ወማዕነ ሰላት የሰላት ትርጓሜ አላ ሙሐመድ እንግዲህ አላሁመ ሰሊ አላ ሙሐመድ ብለን ስንል ሰሊ ሰላትን አውርድ አላ ሙሐመድ በሙሐመድ ላይ እያለ ነው። ምንድን ነው ሰላት ትርጓሜው ምንድን ነው? አሰናኡ አለይህ ፊል መላኢ አላ ነቢዩ ላይ ሰላትን አውርድ ማለት ውዳሴን አውርድ በበላይኞቹ መላ ህዝቦች ላይ ማለት የበላይኞቹ ህዝቦች የሚባሉት መላእኮች ናቸው። መላእኮቹ ጋር ነቢዩን አለይሂ ሰላቱ ወሰላም አወደሳቸው ማለት ነው። አላሁመ ሰሊ አላ ሙሐመድ ማለት በሙሐመድ ላይ ውዳሴን አውርድ መላእኮቹ ጋር አለ ማለት ነው من صلى عليه صلاة واحدة صلى الله عليه بها عشرة አስር ጊዜ አላህ ውዳሴ ያደርግበታል በእኔ ላይ አንድ የሰላት ያወረደ ይላሉ ነቢ ስ ሰለም እንግዲህ በስነ ስርዓቱ በቦታው በዒባዳ መልኩ ሲሆን እንደዚህ ነው ትልቅ ደረጃ ነው አይ ማለትም ኢዝኒ ዓለይህ አወድስባቸው ፊ ልመላኢከት አለዚነ ዒንደ አላህ አላህ ዘንድ ያሉ መላእኮች ጋር እንግዲህ ሰው ጋር ውዳሴ ከመፈለግ ማን ጋር ውዳሴ መፈለግ አላህ ጋር ምን የሰው ምን ይሰራል አንዴ ይመጣል አንዴ ይቀራል አንዴ ወደደኝ የምትለው አህ ሰብሮ አለቀ ይወረውርሃል ስለዚህም ከሰው ምንም አያስፈልግም ማለት ነው ወኩሉ መን ፈውቀ ቱራቢ ቱራቡ ከአፈር ላይ ያለ በአጠቃላይ ምንድነው አፈር ነው ከአፈር ነው ውዴታ የምትፈልገው እሱ ዞሮ ዞሮ አላህን ካስወደድክ እኮ አላህ ጥሎ አይጥልህም። አንተ የአላህን ውዴታ የምትፈልግ ከሆነ አላህን የምታስወድድ ከሆነ አላህ ሲወደው ናዳ ጅብሪል ጅብሪልን ይጠራል። ከዛ በኋላ ምን ይላል ይላል መላይኮቹ ላይ አላህ ስብሓነሁ ወተዓላ ጅብሪልን ጠርቶ ኢነላህ ዩሂቡ ፉላነን ፈአሒበሁ አላህ ከሌን ይወደዋል፣ ውደደው፣ ግዴታህ ነው፣ ውደደው ተባለ። መጥላት አይችልም ጅብሪል ገባናለ ውደደው ስለተባለ ጅብሪል ቢጠላ ወንጀለኛ ይሆናል ወይፍዓሉና ማ ዩእመሩ የታዘዙትን ይሰራሉ እነሱም እስያን የሚባል ነገር የለባቸው መላእኮቹ ጅብሪልም ይወደዋል ከዛ ፈዩናዲ ጅብሪሉ ፊል መላኢ ልአዕላ መላእ ልአዕላ ማለት መላእኮቹ እነሱ ጋር ጅብሪል ይጠራና ምን ይላል ኢነ አላህ ዩሕቡ ፉላንን ፈአሕቡህ አላህ ከሌን ይወዳልና ውደዱት ብሎ ይጠራል ሱመ يوضع له القبول في الأرض ይላሉ ከዛ ነቢ ስ ሰለም ምን ይላሉ መሬት ላይ አላህ ተቀባይነትን ለዛ ሰው ይሰጠዋል ሰማዕ ላይም ተቀባይነት አለው አላህ ዘንድ ከማንም በላይ አላህ ዘንድ ተቀባይነት አለው ከዛ መላኢኮቹ ዘንድ ተቀባይነት አለው መሬት ላይ ተቀባይነትን አላህ ይሰጠዋል እዚህ ሐዲስ ላይ ታዲያ አንዳንድ ሰዎች በባጢል ሰው ሲወዳቸው ይህንን ሐዲስ እንደ ማስረጃ አምጥተው እኔ እኮ ሰው የወደደኝ ከምን አንጻር ነው ይላሉ አላህ ስለሚወደኝ ነው ይሄ ፍጹም ስህተት ነው። ሐዲሱን ስላልተገነዘቡት ነው። ثم يوضع له القبول في الأرض ማለት عند أهل الحق ማለት ነው። የሐቅ ሰዎች ዘንዳ መሬት ላይ ተቀባይነት ያገኛል ነው እንጂ ባጢሉ ጋማ ባጢሉ ሰዎች ጋማ ጨፋሪዎቹ እኮ የሚያስጨፍራቸውን ይወዱ አይደል እንዴ? እነዚህ አሁን ሰካራሞቹ ጨፋሪዎቹ በየቦታው በየምኑ በየቤርጎ ማይጠፉ አሉ አይደል? እነዚህኛዎቹ የሚያስጨፍራቸውን ሰውዬ እኮ ያንን እኮ ልክ እንደ እኛ እኮ ነብያችንን እንደምንወደው ነው። እነሱም እኮ ነብያቸው እኮ ነው ያ የሚያስጨፍራቸው ሰው በጣም ነው እኮ የሚወዱት። አንዳንዱ ራሱን ሊያጠፋ ይደርሳል አይደለም እንዴ የዚህ አይነት ሰው ሲያይ አልሙሂም يوضع له القبول في الأرض እነ ቴዲም እነ ምናምንም እንግዲህ وضع لهم القبول في الأرض እንደዚህ ብለን ልንፈስር ነው ሐዲስ لا إله إلا الله نعوذ بالله <laughs> እንደዚህ አይደለም እንደዚህ አይደለም ሐዲሱን ያለ ቦታው ተረጎም ነው ማለት ነው ምን ካደረገን ወጣ ካረግን ሐዲሱ የሚለው يوضع له القبول في الأرض መሬት ዘንዳ ተቀባይነት ያገኛል ማለት عند أهل الحق حق ይዘው የሚሄዱት ምርጦቹ ዘንድ ማለት ከላይ የተቀበለው ማን ነው አህለል ባጢል ናቸው እንዴ ከላይ የተቀበሉት መላእክቶች ናቸው አይደል ስለዚህ መሰሎቻቸውን ነው ከመሬት የምንፈልገው እንጂ የመላእክውን አድው አይደለም فإن الله عدو للكافرين الله سبحانه وتعالى ለካፊሮች ጠላት በል እንደውም ይሄ فإن الله عدو للكافرين የሚለው ራሱ የመጣው من كان عدوا لجبريل በሚለው ተነስቶ ነው አይደለም እንዴ እነዚህ የጅብሪል ጠላቶች የመላእክት ጠላቶች የአላህ ጠላቶች ናቸው ስለዚህም እነሱ ዘንድ ሳይሆን የተፈለገው ማን ዘንድ ነው ከላይኞቹ ጋር ትስስር ካላቸው ሰዎች ዘንዳ ማለት ኢማሙ ሻፊዒ አሁን አለል ባጢል ይወዷቸዋል። ኢማም ሻፊን የትኛው ካፊር ነው ኢማም ሻፊን የሚወዱ? አያውቃቸውም እንኳን ሊወዳቸው ማለት ነው። ይውዳው ለሁ القبول ማለት እዛ ነው? ላ አይደለም። እንደ አህሊ አልሐቅ ነው። የሐቅ ሰዎች ዘንድ ቁርአንና ሐዲስን የሚከተሉ ሰዎች ዘንድ ምን ያክል ቦታ ነው ያላቸው? ይሄ ምን ያሳያል? አላህ ዘንድ ያላቸው ቦታ ነው ያሳያል። ሞተውም ፍጹም አይሞቱም ልባችን ውስጥ ማለት ነው። ሁሌ ቀቡል አለ። ኢብኑ ተይሚያ ቀቡል ሌሎችም ዑለሞች እንደዚህ እነ ኢማም አህመድ እነ ኢማም ማሊክ የመሳሰሉ አቡ ሐኒፋን የመሰለ ኸይር ቀቡል አላቸው ማለት ነው እንደ አህል ሐቅ ያ ነው በዚህ አይነት ነው የምትተረጉሙ አልሙሂም እንግዲህ ሰውየው መጨረሻ ላይ መጀመሪያ ላይ እንኳን ሰዎች ሲነጫነጩ የነበሩት እንኳን ሲከፋቸው የነበሩት እንኳን ምን ያደርጉታል ማለት ነው ሐቅ እየያዙ ይሄዱና እነሱም ወደሱ የመምጣት ነገር ወይም ደግሞ የመላመድ ሁኔታ ይኖራቸዋል። ልክ ረሱሉ ጋር አለይሂ ሰላቱ ወሰላም እንደነበረው ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም መጀመሪያ ዳዕዋ ሲያደርጉ ማንም ደግ አደረክ ያላቸው የለም። ሁሉም ነው የተፋባቸው። ኢላ አንድ ሰው ነው የተቀበላቸው፣ አቡበክር ነው። በቃ የመጀመሪያ ዳዕዋ የመጀመሪያ ቀን እሱ ነው የተቀበላቸው። የመጀመሪያ ዳዕዋ የመጀመሪያው ቀን ሰምቶ የተቀበለ እሱ። ከዛ ውጭ ያለው ደግሞ ይዞ ምን ይዞ የመጣ ነው? ለምን ኢነ ናሰ የኩኑና አዕዳ ሊማ ላ ያዕለሙ ሁል ጊዜ ሰዎች ለማያውቁት ነገር ጠላቶች ናቸው ይባላል። ሁሌ ሰዎች ለማያውቁት ነገር ጠላት ናቸው። ሞባይል ይዘህ ሄደህ ምንም የማያውቁ ምንም ነው ምንም ስልጣኔ የሌላቸው ሰዎች ጋር ብትሰጣቸው ይጠቅምሃል ምናምን ብለህ ብትላቸው ለጊዜ ይጠሉታል። ከሚያውቁት ጥቅሙ ካወቁት በኋላ ሊሰርቁ ይችላሉ። አላህን ካልፈሩ ማለት ነው። ጥቅሙን ሲያዩት ጥቅሙን ሲያዩት የሸይጣን ነው እየተባለ አልነበረም። ድሮ ሬዲዮም እኮ የሸይጣን ነው እኮ ነው። ሰው እኮ ሬዲዮም አያደምጥም ነበር። የሸይጣን ነው ሸይጣን ነው የሚስበው ብለው ስለሚያምኑ ለማያውቁት ነገር የሰው ልጅ ሁሌም ለማያውቀው ነገር ምን ስለሆነ ለማያውቀው ነገር ተቃዋሚ ነው ሁሌ የተከለከለውን ነገር ደግሞ በተቃራኒ ናፋቂ ነው። ተው ከተባለ ጭራሽ ይበዝበት ተው ከተባለ ጭራሽ ነው የሚበስበት ለኛ አላህ ያገራቸው ሲጠሩ ማለት ነው ኢላል ሙሰሊም ብሎ ይደረደራቸው አልሙሂም ይሄ ነው اللهم ሰሊ ማለት ይሄ ነው ሶላት አውርድ ማለት በመላ አላ መላእኮቹ ዘንድ ውዳሴን አድርግላቸው ማለት ነው ወሰና አለይህ ነብዩ ላይ ማወደስ የተضمኑ በውስጡ ይይዛል الرضا አንሁ عليه الصلاه والسلام አላህ ከሳቸው መውደዱን ያስያል ያስይዛል ለምን አላህ ከሳቸው ባይወድ እሳቸው ላይ ውዳሴ ያደርጋል ስለዚህም አላህ ከሳቸው እንዲወድም ሪዳውንም እየጠየቅን ነው ማለት ነው እግረ መንገድ እናም ደግሞ የተضمن الرضا አንሁ الرضا عنه عليه الصلاه والسلام ورفع ذكره የእሳቸው ዚክርም ደግሞ ትውስታቸው ወይም መነሳታቸው ሰዎች ዘንድ ከፍ እንዲል ሁል ጊዜ ከፍ ተደርገው ሲጀምር መጀመሪያም ከፍ ብሏል። ወረፈዕና ለከ ዚክረክ ነው ትውስታህን ከፍ አድርገነዋል። አዛን ሲባል አሽሀዱ አነ ሙሐመድ ረሱሉላህ ሳይባል አዛን ይባላል። ኢቃም ሲባል አሽሀዱ አነ ሙሐመድ ረሱሉላህ ሳይባል ይባላል። እንደገና ደግሞ አንድ ሰው ሰላት እየሰገደ ባለበት ሁኔታ أشهد أن لا إله إلا الله وأشهد أن محمدا رسول الله ሳይል የለም ሰላት የለም። ይሄ ነው የሚያሳየው? አላህ ሱብሓነሁ ወተዓላ እኔ በተነሳሁ ቁጥር አንተ ከጎኔ ትነሳለህ ነው። ورفعنا لك ذكرك كلما أذكر تذكر معي እኔ በተነሳው ቁጥር አንተ ከኔ ጋር ትወሳለህ። ኸይር ለማንኛውም አላህ ሱብሓነሁ ወተዓላ ዚክራቸውን ከፍ አድርጎታል። ያንን ሁላ ዚክራቸውን አሁንም ከፍ አድርገው እያል አላህን ስብሐነሁ ወተዓላ መጠየቅ በውስጡ ያካትታል። ይሄ ሰናኡ اللهم صل የሚለው خير وعلى አሊ ሙሐመድ اللهم صل على محمد አሳለፍናው وعلى آل محمد ይህንን ስም ማወቅ ግዴታ ነው። በእያንዳንዱ ላይ ሙሐመድ የሚለው የነቢ ስ ሰለም ስም ሙሐመድ መሆኑን ማወቅ ይሄኛው ግዴታ ነው። ሌሎቹን ስም ማወቅ ደግሞ ሱና ነው። ሌላም ስሞች አሏቸው። አንዳንዶቹ ደግሞ ልክ እንደ አላህ Subhanahu Ta'ala 99 ስም አለው ሲባል ይህንን ወስደው ከሺዓ ነው የወሰዱት ብዙ ስሞችን ለሚለጣጥፉ አሉ ቤታቸው ይሄ ኸጧል ይሄ ስተት የሌለ ሁላ ስም ተጨማምሮ የአላህ ስም ሁላ ይገኝበታል አንዳንዱ እንደዛ አድርገው ቤታቸው የሚለጥፉ አሉ በተወሰነ መልኩ አይቻለሁ አንዳንድ ቦታ ይሄ ኸጧ ስተት ነው የለም የተወሰኑ ስሞች ግን ከመሐመድ ውጭ አሉ አህመድ የመሰለ ቃሲም የመሰለ ሐሽር የመሰለ ማሒ የመሰለ በሰይ ሀዲስ የመጣ ማለት ነው። እነዚህ አሉ ኸይር። እነዚህን አሁን ያልኳቸውን ከኋላ የጠቀስኳቸውን እነዚህ ማወቅ ብዙም ግዴታ አይደለም። የመጀመሪያው መሐመድ የሚለውን ማወቅ ግን ግዴታ ነው። ያለሱ አዛንም የለም፣ ያለሱ ኢቃምም የለም፣ ያለሱ ሰላትም የለም፣ ያለሱ ተሸሁድም የለም። አሽሀዱ አን ላ ኢለላህ ወአነ ሙሐመደን አብዱሁ ወረሱሉሁ። ስለዚህ ሙሐመድን ማወቅ ግድ ነው። ሙሐመድ የሚለውን ስም የሆነ መልእክተኛ ተልኳል ሳይሆን ሙሐመድ የሚባል መልእክተኛ መላኩን ማወቅ ግድ ነው። ኸርሽ የሚባለው ቃለ ባዕዱ ዑለማ ዑለሞቹ ከፊሎቹ ብለዋል። ወዓላ አሊ ሙሐመድ ሲባል በነቢዩ ስ ሰለም አሎች ላይ ሲባል ምን ማለት ነው ሲባል አሉሁ አልሙእሚኑነ ሚን ቀራበቲሂ ብለዋል። አሉሁ የነቢዩ ቤተሰቦች አሊ ሙሐመድ ማለት እኮ በነቢዩ ስ ሰለም ቤተሰቦችም ላይ ማለት ነው። አላህ ሰላት አውርድ በሙሐመድ ላይ በሙሐመድ ቤተሰቦችም ላይ አለ አል የሚለው ምን አሉ ይኸው ቤት ዘመድ ማለት ነው ሙእሚን የሆኑ ቤት ዘመዶች እነዚህ ናቸው ምን የሚባሉት አል የሚባሉት አሉ وقال بعضهم ሌሎቹ ደግሞ አሉ አል ሲባል ቤተሰብ ሲባል አስባዑሁ አላ ዲኒ በዲን ላይ ነብዩን የተከተለ በአጠቃላይ የነብዩ ቤተሰብ ነው እንዲህም ብለው ያሰፉ አሉ ማለት ወሰሒህ ትክክለኛው ነው? አነ አሉሁ أنا بيا آله يالكوت حكاية شجبت من آله قدم يا نسانو آله يملو إن قرنت بالأتباع ملال كتكت وشكات يزو كمتا فهي بمعنى المؤمنين من قرابته أتباع يملون معنى الناس يزو ميزي لمن أتباع يملو سؤال لنا من بلن الله لمثالي اللهم صلي على محمد وعلى آله وصحبه وأتباعه ويم والتابعين لهم بإحسان هم والتابعين ويم وأتباعه يميلوا نقر كمتا آل ميلون ليلا معنى مسلس قديلا آل ميلو يزي زي من يورا يستاتشو بيسب بيسبتك زايو زمد النعي الله تشوتك وإن لم تقرن قال تقران يقن أتباع يميلو تكتاي ميل نقر كليل لزابو تالي ستكس فالمراد بها أتباعها على ديني በዲን ላይ የተከተለ በአጠቃላይ ምን ይባላል የዚህ ጊዜ አል ይባላል አድኺሉ አለ ፊርዓውነ አሸድ العذاب የተፈለገው ምንድነው አትባዕ ፊርዓውን ልክ እንደዚህ ማለት وعلى هذا فأنت تقول ስለዚህም አንተ ትላለህ ምን اللهم صل على محمد وعلى آل محمد ማለት وعلى أتباع محمد ማለት ማንን ጨምሮ ማለት ነው ራስህንም ጨምሮ ሁሉም ነብዩን የተከተለ በአጠቃላይ ገባ ሰላዋት በሱ ላይ ወረደ ማለት ነው اللهم صل ጌታዬ ሆይ ሰላትን አውርድ على محمد وعلى كل من تبعه على دينه በዲናቸው ላይ ነብዩን የተከተለ በነብዩ ዲን ላይ በሳቸው ዲን ላይ ነብዩን የተከተለን በአጠቃላይ ሶላት አወርድበት እንደማለት ነው እዚህ ጋር لانه لم يذكر في هذه الجمله الا الال فقط آل የሚለው ብቻ አይደል የመጣው እዚህ ላይ ጁምላ ማለት አረፍተ ነገር። እዚህ አረፍተ ነገር ውስጥ የመጣው አላሁመ ሰሊ አላ ሙሐመድን ወአላ አሊ ሙሐመድ ነው። አትባዕ የሚል እዚህ ጋር የለም አይደል? ሰላዋቱ ላይ የለም። ስለዚህም ምን ይሆናል እዚህ ጋር ተፍሲሩ አል የሚለው በዲን የተከተሉ ነቢዩን ዓለይሂ ሰላቱ ወሰላም በዲን የተከተሉ በአጠቃላይ ብለን እንፈስረዋለን። استحضر በልቦና ሀምጣ هذا المعنى ይህንን ማዕና ነው ልብህ ላይ ልታመጣ የሚገባው اللهم صل على محمد وعلى آل محمد ستل عندي صفا ذرقه معناون عم إذن سلزم أنت صليت على نفسك في هذه الجملة دقهم ثاني شيخي بذيك جملة راسهم لي صلاة ورد لأنك من أتباعه على دينه سبحانه وتعالى بايهون اللهم صل علي يا يبالم لبتشو عند سو اللهم صل وسلم علي بلو ብሎ ያ አላህ ሰላትና ሰላም በሌላ ያወርድ ብሎ <laughs> ራሱ ላይ ሰላዋት ማድረግ ይሄ የለም ወይም ደግሞ የሆነን ሰው ነጥሎ ሰላዋት ማድረግ የለም በተባዕ ካልሆነ በተባዕ አንዳንዴ ግን ችግር የለውም ይላሉ በተባዕ ካልሆነ በተባዕ ሲሆን ችግር የለው ለምሳሌ اللهم صل على محمد وعلى آل محمد وأصحابه والتابعين لهم بإحسان اللهم صل على محمد وعلى أبي بكر وعمر كما يسكتل كنبي يسكتل بتبع وعلى የሆነ ሙሐመድ ከማል የሚባለው ወይ ሙሐመድ በሺር ቢኖር وعلى ሙሐመድ በሺር ማለት ትችላለህ ከፈለክ አንድ የምትወደው ሰው ካለ ማለት አስከትለው ይቻላል ግን ሳታስከትለው اللهم صل على ዘይድ ብትል ይሄ አይሆን ብቻውን ነጥለው አይሆንም ከስንት አንዴ ካልሆነ በስተቀር ከስንት አንዴ ከሆነ ችግር የለውም። ከስንት አንዴ ሺዓር ተደርጎ ከተያዘ ይሄ የሙብተዲዕነት ምልክት ነው ይላሉ። ማ ሺዓር አድርጎ እንደያዘው ራፊዳዎቹ አሊ አለይሂ ሰላቱ ወሰላም አይደለም ይሉት እነሱ ሺዓር ተደርጎ ተያዘ። የሆነ መገለጫ ስም ባነሱ ቁጥር አለይሂ ሰላቱ ወሰላም ይላሉ። ይሄ ኢብቲዳዓቸውን የሚያሳየው ፈጠራ ነው ማለት كما صليت على إبراهيم وعلى آل إبراهيم تلال إبراهيم صلى الله عليه آه، وسلم ماشي وصلى على آله أيوه. إبراهيم صلى الله عليه آله الله صلاة رسول يورد وصلى على آله من قالك كما صليت على إبراهيم عليه إبراهيم صلى الله عليه النبي خبر النرجون الله صلاة رسول يورد وصلى على آله ببيت سبوم لي الله صلاة أو رجوال سلزين فتسأل الله الله أنت تقيق على أن يصلي على محمد ومحمد لي صلاة ديورد وآله بنبي قالوا واتم لي أتباع واتم لي كما صلى صلاة ورده صلاة ورده على إبراهيم بإبراهيم لي وعلى آل إبراهيم بإبراهيم تكتوش لي بإبراهيم النا بإبراهيم تكتوش لي ስላወረደ በሙሐመድም እና በሙሐመድ ተከታዮች ላይ እንዲያወርድ ትጠይቀዋለህ والكاف هنا بمعنى التعليل እዚህ ጋር ካፍ بمعنى التعليل ነው ምክንያትን ነው የሚገልጸው ስለዚህ ነው ምን ያልኩት ስላወረደ ስላወረደ ተባናላ በኢብራሂምና በኢብራሂም ተከታዮች ላይ አላህ ሰላትን ስላወረደ በማን ላይ እንዲያወርድ እንዳወረደ ብንል ለምንድን ነው ችግሩ? እንዳወረደ ሲባል ሁል ጊዜ ሙሸበህ ቢሂ ከፍ ያለ ነው። ይሄ ደግሞ አሁን ልናመሳስለው የፈለግ ነው ዝቅ ቢል ነው ማለት ያ አላህ ሰሐቦቹን እንደመራኸው ምራን ሲባል እኛ ከሰሐቦቹ በላይ ነን ማለት ነው። እንደውም ቃላችን የሚያስይዘው ምንድነው? እኛ ከሰሐቦቹ በታች ብንሆን ነው። ምን እያልን ያለ ነው? እነሱን እንደመራኸው እነሱን እንዳስተካከልከው አስተካክለን ምንድነው አሁን ታዲያ إبراهيم النبي صلى الله عليه وسلم لم يبلده أرلم فلذي اللهم صل على محمد وعلى آل محمد كما صليت على إبراهيم بلن سنن السو لكبر الرجاء عند بلت أحسونا لي صلاة عند وردك كلها بس أحسون لي بالتادر قبلن أيات أيات من المسلم فلذي متشن كاف من الوات تعليل لو يندي يتفلقه وتشبيه عليه لم كذيابه تشبيه إلى لم يتفلق بات كذيك كاف تعليل تعليل يتفلق كذيك دمو من دمو من دمو بمحمد النابة محمد صلاة أورد بإبراهيم النابة إبراهيم سكتة وشلي صلاة وردك مكنياته صلاة وردك من نزهم لا أورد يفلقنا من دمو الله صلاة وردك تعليل لو نجي فلقنا تشبيه إلى والمعنى كما أنك تفضلت بالصلاة على إبراهيم وآله فتفضل بالصلاة على محمد وآله እዛኛው ላይ ሶላዋት አድርገሃል በኢብራሂምና በማን ላይ በኢብራሂም ተከታዮች ላይ ስለዚህም በሙሐመድና በሙሐመድ ቤተሰቦችም ላይ ምን አድርግ ነው ሰላትን አድርገን فهو من باب التوسل ነው ከተወሱል አንጻር ነው بأفعال الله على نظيرها በአላህ ስብሓንሁ ወተዓላ አፍዓሎች የሰራው የሆነ የአላህ ፊዕልን አንስተህ በቢጤው ላይ አላህ ደግሞ እንዲሰራው ምን ታደርጋለህ ተወሱል ከዚህ አንጻር ነው የተጠቀሰው ማለት አላህ እኮ በአፍዓሉም ተወሱል ይደረጋል ለምሳሌ ምን ትላለህ ያ አላህ እንዳዘንከው ለእኛም ዘንልን እንዳዘንከው የአላህ ስብሓንሁ ወተዓላ ለሰሃቦች ያዘነው ተግባር አለው አይደል ፊዕል ያዘነበት ፊዕል አለ አዘነ አሁን እኮ ይሄ ተግባር አዘነ እነሱን አዘንላቸው ይህንን ተግባር በዚህ ተግባሩ ተወሱል አደረክበት ምን ቢያደርግ መልሶ ይህንኑ እንዲፈጽም ማለት ነው ይሄ እንደዚህ ያለው እንግዲህ ብዙ አለ ቁርአን ላይ ያ ሚንባቢ ተወሱል ነው የሚጠቀሰው ኢነከ ሐሚዱን መጂድ ኢነከ አንተ አንተ ነህና ሐሚድ ምስጉን የሆንክ ማህሙድ ማለት ነው የተመሰገንክ ሐሚድ ማለት ማሕሙድ የተመሰገንክ ወይም ወቢማዕና ሐሚድም ማለት ሐሚድ ማለት ደግሞ አመስጋኝ ምስጉንና አመስጋኝ ይለያያል ምስጉን ካል ምስጋና ለሱ የሆነ ማለት ነው ሐሚድ ከተባለ ምስጋና የሚያደርስ አመስጋኝ ሐሚድ አመስጋኝ ማህሙድስ ምስጉን ስለዚህ ሐሚድና ማህሙድ ተብሎ ስም ቢወጣ ራሱ ሁለቱም ማነው ይለያያል ማለት ነው። ገባናል? ማህሙድ የሚለው ምንድነው? እ መስኩን ሐሚድ አመስገን አመስገን። ይሄ አሁን ሐሚድ የሚለው ለሁለቱም ይተረጎማል። ሐሚድ የሚለው بمعنى حامد ሊመጣ ይችላል፣ ቢማዕና ማህሙድ ሊመጣ ይችላል። እዚህ ጋር በማ ማዕና ነው የመጣው ከተባለ በሁለቱም ማዕና። ለምን አላህ ስብሐነሁ ወተዓላ ምስጉንም ነው አመስጋኝም ነው እንላለን። ሊአነሁ ይላችኋል እኮ አላሙ ላሁ ተዓሊም ሊአነሁ አዘ ወጀል አላህ ነውና يحمد يا مسجنالنا من يستحق الحمد من الخلق ከኸልቁ ሊያመሰግኑት የተገባን አላህ አመስጋኝ እኮ ነው አላህ አመስጋኝ ነው ስለዚህ እዚህ ጊዜ ምን እንበለው አላህ ሐሚድ አይደል فهو يثني على النبيين والصالحين እሱ አላህ ሰናእ ያደርጋል ያወድሳል በነብዮች ላይ በሳሊሆች ላይ ስለዚህ አላህ ምንድነው ማለት ነው ሐሚድ ነው እነሱ ደግሞ ሳሊሆቹ ነቢያቶቹ ጥሩ ጥሩ ሰዎች አላህን የሚያመልኩ ሙስሊሞች ሙዋሂዶች አላህን ስብሓንሁ ወተዓላ ሲያመሰግኑት ደግሞ የዚህ ጊዜ ሐሚድ ስንል ምን ማለታችን ነው ማሕሙድ የሚመሰገንም ነው ቅድም ደግሞ ባልነው አመስጋኝም ነው ማለት ነው መጂድ የሚለው አማ መጂድ ፈሁወ ሚን አልመጅድ የተወሰደ ነው መጅድ ማለት አዞማ ነው ትልቅነት ነው መጂድ ማለት የላቀ የተለቀ ማለት ነው ወተማሙል ሙልክ የንግስና መሙላት መጅድ ይባላል فحينئذ إذا قلت إنك حميد مجيد ستل أثنيت على الله عز وجل الله لا يودس بأنه حميد السو حميد بمهن وبأنه مجيد مجيد بمهن حميد سبال حامد لمن يستحق الحمد مالك ሐሚዱን ሐሚድ ነው። ሐሚድ ማለት አመስጋኝ ነው፣ ምስጋና ለሚገባው። ማሕሙድ ነው፣ ምስጉን ነው። ሊከማሊ ሲፋቲ የእሱ ባህሪያት ሙሉ ስለሆኑ አላህ እኮ ምስጋና የሚገባው ይህ ሐምድ የሚባለው ነገር ከሚተገበርበት አንጻር ጠባብ ነው። ከሚያስይዘው አንጻር ሰፊ ነው። ሐምድን ከሚያመጣው አንጻር ሹክር የሚባለው ደግሞ ከሚተገበርበት አንጻር ሰፊ ነው። ከሚያስይዘው አንጻር ጠባብ ነው። ሹክርን የሚያስይዘው መሰጠት ነው። የተሰጠ ጊዜ ነው ምን የሚባለው ሹክር ለአላህ አድርግ የሚባለው ሹክርና ሐምድ ይለያያል የተወሰነ ልዩነት አለ። ሹክር የሚባለው የተሰጠው ጊዜ ስለዚህ ከአመጣጡ ላይ ጠባብ ነው። አመጣጡ ምን ስለሆነ መሰጠት ብቻ ስለሆነ የሹክር አመጣጥ መሰጠት ብቻ ነው። የሹክር አተገባበሩ ላይ ግን ሰፊ ነው። ሹክር በምላስ አለ፣ በቀልብ አለ፣ በአካላት አለ። ሹክር ሐምድ ግን በምን ላይ ብቻ ነው ያለው? ምላስ ላይ ብቻ ነው ሐምድ ያለው ምላስ ላይ ብቻ ነው። ሐምድ ያለው በምላስ ላይ ነው። ስለዚህ ነው ከተግበራው አንጻር ሐምድ ጠባብ ነው ይባላል። ከተግበራው አንፃር ከላይ ከአመጣጡ አንፃር ግን ሰፊ ነው። አመጣጡ አንፃር ሰፊ ነው ስንል መሰጠት ብቻ አይደለም አላህን እንድንሐምደው የሚያደርገው መሰጠት ብቻ ሳይሆን የሱ የሲፋው ሙሉነት የአላህ ስብሓነሁ ወተዓላ ስሞች ያማሩ መሆናቸው ሲፋቶቹ ካሚል መሆናቸው አላህን ያስመሰግኑታል ራሱ ያስሐምዱታል ገባ ስለዚህ ነው አላህ Subhanahu Wa Ta'ala ባይሰጥም ምን ይባላል አልহামዱሊላህ ይባላል አልহামዱሊላህ ይባላል ሹክር የሚባለውስ እሱ በሰጠው ነገር ላይ ነው በሰጠው ነገር ላይ አሁን አንድ ነገር አላህ አድርጎልን ከዛ በኋላ በሰጠው በሆነ ኒዕማ ላይ የምናደርገው የሆነ ምስጋና ምን ይባላል ሹክር ይባላል ሹክር አወጣጡ ብዙ ነው ማለት ነው በተግባሮች አለ በአካላት ላይ እንዲሁም ደግሞ በምላስ አለ እንደገና ደግሞ በቀልብ አለ ሽኩር ሐምድ ግን ያለው በምላስ ነው አንድ ብቻ ነው ማለት መገለጫው ሐምድ አንድ ብቻ ነው አመጣጡስ ብዙ ነው አላህ Subhanahu Wa የሚመሰገነው ሐምድ ላይ በጣም በብዙ በሆነ ነገር ሰበብ ነው ማለት ነው የዛስ የሽክሩስ ሰበብ ምንድነው ኒዕማ ብቻ ነው ከሰበቡ አንጻር እዛ ጋ ያኛው የተገደበ ነው፣ ጠባብ ነው ይባላል። በዛኛው በኩል ደግሞ ሰፊ ነው። ይሄ እንግዲህ እዛ ቂዳው ኪታብም ላይ ተናግሬው ነበር። እንደው ደግማችሁ እንደተይዙት ነው። محمود لكمال صفاته مجيد ደግሞ لكمال عظمته ትልቅነቱ የሞላ ስለሆነ አልመጂድ ይባላል አላህ መጂድ ነው መጂድ ማለት ምን አልን የሱ የሱ ስልጣኑ ሙሉ የሆነ ትልቅ የሆነ ማለት ሐሚድ ማለት ደግሞ አመስጋኝና ምስጉን ማለት ባሪክ አላ ሙሐመድ የሚለውን እንየዎች ነቸው ቃ አንዚል البركه على محمد ማለት ነው ባሪክ አላ ሙሐመድ ማለት وعلى شريعته በሙሐመድና በሸሪዓቸው ላይ በረካን አውርድ ማለት ነው لأن البركة في شريعته بركة في عليه الصلاة والسلام በሸሪዓቸው ላይ በረካ ማድረግ በእሳቸው ላይ በረካ እንደማድረግ ስለዚህም አላሁመ ባሪክ ወይም ወባሪክ አላ ሙሐመድ ብለን ስንል አላህ ሆይ በረካን አድርግ በሙሐመድ ላይ ሲባል በዛታቸው ላይ ብቻ አይደለም ማለት ነው። በምናቸውም ላይ ነው፣ በሸሪዓቸውም ላይ ሸሪዓቸው አላህ በረካ እንዲያደርግ ማለት እንዲጠቅም ወአላ አሊ ሙሐመድ የሚለው አሳልፈናል ነቁሉ ፊሃ ማቁልና ፊ አሊ ሙሐመድ አልኡላ የመጀመሪያው አሊ ሙሐመድ አልፋለች አይደል እሷም መሞጠን ወነቁሉ ፊ ከማ ባረክተ ከማ ቁልና ከማ ሰለይተ ከማ ሰለይተ ላይ እንዳልነው ቢጤ ካፉ ለምንድን ነው እንላለን ለተዕሊል ነው ለተሽቢህ አይደለም በረካን እንዳደረከው እቺ በረካ የምትለው ከዚህ በፊት አይተናታል ሁሉ ነገር አልፏል ማለት ነው አንደኛ ነገር መብዛቱ ነው ሁለተኛ ደግሞ مازقيته مطويته هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين